እኛ ነብይነቱ ለመላው የዓለም ህዝብ ነው ወይስ ለበኒ እስራኤል ለእስራኤላውያኖች ብቻ? ስድስተኛ ለነብይነቱ የተሰጡት ተአምራቶች ለነብይነቱ የተሰጡት ተአምራቶች ምንድን ነበሩ? ሰባተኛ በኒ እስራኤሎችን ምን አስተማራቸው? ተውሂድ ነው ወይስ ስላሴን? ይህንን በስፋት ተመልክተን ከትላንትና ወዲያ እዛ ላይ ነው ያቆም ነው። ልክ ነኝ የነበራችሁ ወንድሞችና እህቶች ኢንሻአላህ ዛሬ ስምንተኛው ነጥብ ላይ እንገባለን ማለት ነው። ስምንተኛው ነጥብ ዒሳ የአምላክነት ባህሪ አለው ወይስ የለውም? የአምላክነት ባህሪ አለው ወይስ የለውም በሚለው ዙሪያ ኢንሻአላህ በስፋት የምናያቸው ነጥቦች ይኖራሉ ማለት ነው። እንደተለመደው ቅድሚያ ከማን እንጀምራለን? ከአምላካችን ከአላህ ቃል ከቅዱስ ቁርአን ነው የምንጀምረው። በጉዳዩ ላይ ቁርአን የሚያስተምረንን ትምህርት በስፋት ከተመለከትን በኋላ ወደ መጽሐፍ ቅዱስ ደግሞ በመግባት ደጋፊ ናቸው ብለን የምናምንባቸውን ነጥቦች እናቀርባለን ማለት ነው። ለእኛ ለሙስሊሞች በማንኛውም መልኩ አሽሃዱ አን ላ ኢላሃ ኢላላህ ብለን የምናምነው አልሐምዱሊላህ አሽሀዱ እመሰክራለሁ ነው የምንለው እመሰክራለሁ አንላ የለም ብዬ የለም ብዬ ኢላሃ በእውነት የሚመለክ አምላክ ማለት ነው አልማዕቡዱ ቢልሐቅ በእውነት የሚመለክ አምላክ የለም ብዬ መሰክራለሁ ኢላላህ ከአላህ በስተቀር ማለት ነው ከአላህ በስተቀር እና እዚህ ጋር ላኢላህ ኢላላህ እንግዲህ ነፍይና ኢስባት አለው ማለት ነው ላኢላህ ሲባል ነፍይ ነው እውነተኛ አምልኮት የሚገባው የለም ሲባል ኩሉ ማ ዑቢደ ሚን ዱንላህ ከአላህ ውጪ የሚመለኩ ነገሮች ሁሉ ከንቱ አምልኮ መሆኑን ውድቅ የሚያደርግ ነው ኢላላህ ተብሎ ሲጠራ ደግሞ ኢስባት ማጽደቅን ያሳያል እውነተኛ አምልኮ ለአንድ አላህ ብቻ የሚገባው መሆኑን ይገልጻል እና ለኛ ለሙስሊሞች ከአንዱ አምላካችን ከአላህ በስተቀር የምናመልከው የምንገዛው ጌታ የለንም አለማትን የፈጠረ ፍጥረታትን ሁሉ ከራሱ ውጭ ያሉ ነገሮችን ሁሉ ያስገኘ ካለመኖር ወደ መኖር ያመጣ አንድ ፈጣሪ አላህ አለ ነቢያትም መላእክትም ሷሊሖችም የሚያመልኩለት ሌሎች ፍጥረታቶችም ለሱ ውሳኔ የሚገዙለት የሆነ አንድ እውነተኛ አምላክ አላህ ብቻ ነውና እሱን ብቻ የምናመልክ ሙስሊሞች ነን ነው ሌላ የምናመልከው ነገር የለንም በችግራችን ሰዓት የድረስልኝ ጥሪ የምናቀርበው በደስታችን ሰዓት ምስጋናንም እንደዚሁ የምናሰማው ለዚሁ አንዱ አምላካችን አላህ ነው ስለዚህ በማንኛውም ተግባራችን ላኢላሃ ኢላላህ ነው ይሄ ነው እንግዲህ የሙስሊሞች እውነተኛ የአምልኮ መንገድ ሸህ አሕመድ ዲዳት ረሂመሁላህ በኪታባቸው ኢየሱስ እውን ፈጣሪ ነውን ኢየሱስ እውን ፈጣሪ ነውን በሚለው ርዕስ በሰጡት ኪታባቸው ላይ በምድር ላይ ይላሉ መግቢያ ላይ አንድ ፍጹም አምላክ ብቻ መኖሩን የሚያውጅ ሃይማኖት ቢኖር ኢስላም ብቻ ነው ያሉት። አንድ ፍጹም አምላክ ብቻ መኖሩን የሚያውጅ ሃይማኖት ቢኖር ኢስላም ብቻ ነው ነው ሌላ የለም ነው ምክንያቱም ሌሎች አንድ ነው ቢሉ one and only ብለው ግን መናገር አይችሉም አንድነቱን ለመለኮት አንድነቱን ለሌላ ነገር ይሰጡትና በአካል ወይም በሌላ ነገር ግን ይከፋፍሉታል በስም ወይ በአካል ሶስት ነው ወይ ሁለት ነው እንደዚህ ነው ወለደ ተወለደ ልጅ አለው ወረደ ይህ አይነት ስያሜ መስጠት አይቀርም ፍጹማዊ አንድነት ግን የሚሰጠው በሙስሊሞች እምነት ውስጥ ብቻ ነው ማለት ነው ስለዚህ ይሄ እውነት መሆኑ ከመታወቁ ጋር ዒሳ አምላክ እንዳልሆነ በግልጽ ስለምናምን እንደው እስኪ እምነታችንን በተመለከተ በማስረጃ የተደገፈ እንዲሆን ከቅዱስ ቁርአን በመነሳት ቁርአን ዒሳ አምላክ አለመሆኑን ያስተማረንን መንገድ እንመለከትና ወደ Bible ኣቸው ደግሞ በመግባት ከራሳቸው Bible የምናነሳቸው ጥያቄዎች ይኖራሉ ማለት ነው። ጥሩ ከ Bible ስንነሳ የመጀመሪያው ማስረጃችን ዒሳ አምላክ ላለመሆኑ ጠፊ ተብሎ መገለጹ ነው ዒሳ عليه السلام ጠፊ ተብሎ መገለጹ አምላክ ላለመሆኑ አንደኛው ማስረጃ ነው ሱረቱል ማኢዳ ቁጥር 17 ላይ ያው paste የምታደርጉ ወንድሞች ካላችሁ paste በማድረግ ትተባበሩናላችሁ በሱረቱል ማኢዳ ምዕራፍ 5 ቁጥር 17 ላይ لقد كفر الذين قالوا إن الله هو المسيح ابن مريم እነዚያ አላህ ማለት ራሱ የመርየም ልጅ አልመሲህ ዒሳ ነው ያሉ ሰዎች በእርግጥ ካዱ ከፈሩ ይላል ቁል በላቸው ለእነዚህ ሰዎች ፈመን የምሊኩ ሚን አላህ ሸይአ እስኪ ማን ነው ከአላህ አንዳችን እንኳ ቢሆን የሚችል ይላል ማዳንን የሚችል ማን ነው በላቸው አላህ ኢን አራደ አን ዩህሊከ ልመሲሕ እብነ መርየም ወኡመሁ ወመን ፊ ልአርض ጀሚዓ አልመሲህን የመርየምን ልጅ ማለት ነው እናቱንም እንደዚሁም በምድር ላይ ያለውን ሁሉ አላህ ማጥፋት ቢፈልግ ማን ነው ማዳን የሚችል በላቸው ይላል ማንም ሊያድን የሚችል የለም አላህ ከፈለገ አልመሲህንም እናቱንም መርየምን በምድር ያለን ሁሉ ማጥፋት ይችላል የዛኔ ግን ከዛ ጥፋት እነዚህን አካላቶች ሊያድናቸው የሚችል ከራሱ በስተቀር የለም ወሊላሂ ሙልኩ ሰማዋት ወልአርድ የሰማያትና የምድር ንግስና በጠቅላላ የአላህ ብቻ ነው ወማ በይነሁማ በመካከሉ ያለውም ንግስና የእሱ ነው የክልቁ ማ የሻ የሚሻውን ይፈጥራል አላህ ወላሁ አላ ኩል ሸይኢን ቀዲር አላህ በሁሉ ነገር ላይ ቻይ ነውና ይላል ስለዚህ ጌታችን አምላካችን አላህ ዒሳን عليه السلام ሊያጠፋው እንደሚችል በዚህ አየት ላይ ገልጾልናል so ዒሳ በጌታችን እጅ ሊጠፋ እንደሚችል ከተገለጸ የሚነሳው ጥያቄ ምንድን ነው የሚጠፋ አካል እንዴት አምላክ ተደርጎ ይያዛል የሚጠፋ ነገር ጠፊ የሆነ አካል አምላክ ተደርጎ ሊያዝ ይገባል ወይ ይገባል እንደ ያ ጀማ የሚጠፋ ነገር አምላክ ተደርጎ መወሰድ አለበት የለበትም ለምን አምላካችን አላህ የማይጠፋ ጌታ ነውና እንደማይጠፋ በቅዱስ ቃሉ ላይ ተናግሯል ይህም ማረጋገጫ ካስፈለገ በሱረቱ አራህማን ሱረቱ አራህማን ምዕራፍ 55 ከቁጥር 26 እስከ 27 ሱረቱ ረሕማን ምዕራፍ 55 ከቁጥር 26 እስከ 27 ባለው ላይ ጌታችን ምን ይላል? ኩሉ መን ዐለይሃ ፋን፣ በእርሷ በምድር ወለል ላይ ያለው ሁሉ ጠፊ ነው ይላል። ሁሉም ይጠፋል። ወየበቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም፣ የእልቅናና የልግስና ባለቤት የሆነው የጌታ ፊት ብቻ ይቀራል እሱ ግን አይጠፋም ይላል እሱ ግን አይጠፋም ስለዚህ አምላካችን አላህ የማይጠፋ ከሆነ በዚህ አየት መሰረት የሚጠፋ ነገር አምላክ ተደርጎ አይወሰድም ማለት ነው በሱረቱ ልቀሰስም ይኸው ሀሳብ ተገልጿል ቁጥር 88 ላይ ሱረቱ ልቀሰስ ምዕራፍ 28 ቁጥር 88 ولا تدعوا مع الله كالله قرات تجزا كالله قرات اتطرا اتملك الها اخر ليلان املاك ادرغه كالله قرات تجزا اتملك لا اله الا هو كسو بستكر ليلا بؤنت من ملك يلمنا ايلا كسو بستكر بؤنت من ملك يلمنا كالله قرى ليلا النجر اتملك كل شيء هالك الا وجهه ነገሩ ሁሉ ከሱ ፊት በስተቀር ጠፊ ነውና ይላል ከጌታችን ፊት በስተቀር ሁሉ ነገር ይጠፋል ወልሙራዱ ቢልወጅህ አልሁና አዛት ያ ወጅህ እዚህ ጋር ፊት ሲባል ዋና የተፈለገው ምንድን ነው ህልውናው ነው የጌታችን ዛት ሀልወቱ ይቀራል ሁሉ ነገር ከሱ ውጭ ያለው ሁሉ ግን ምንድነው ጠፊ ነው ይላል ያው ብዙ ጊዜ በፊት የሚጠቀሰው ለምንድን ነው ፊት የማንነት መገለጫ ከመሆኑ አንጻር ነው ማለት ነው ልክ ሰርግ ቤት መሄድ የፈለገ ሰው ወይም ለቅሶ ቤት ታዓዚያ መድረስ የፈለገ ፊቴን አሳይቼ ልምጣ እንደሚባለው ማለት ነው ወይም የአንድ ሰው ማንነት ከፊቱ ነው የምትረዱት ፊቱን ነው የሚሸፍነው ማን እንደሆነ እንዳታውቁት ከፈለገ ጌታችን ምን ይላል ሁሉ ነገር ከአላህ በስተቀር ጠፊ እንደሆነ ነግሮናል ስለዚህ በእነዚህ ሁለት የቅዱስ ቁርአን አንቀጾች መሰረት አላህ የማይጠፋ ጌታ መሆኑ ከተነገረን በተቃራኒው ማለት ነው ዒሳ አለህ ሰላም በጌታችን እጅ ሊጠፋ እንደሚችል ከተገለጸ አንደኛ ዒሳ አምላክ አለመሆኑን መረዳት ይቻላል ማለት ነው ይሄ አንደኛው ማረጋገጫ ነው ወደ ሁለተኛው ማስረጃ ደግሞ እንግባ ሌላው ሁለተኛው ማስረጃ ቁርአን የሰጠን ማረጋገጫ ዒሳ አምላክ አለመሆኑን መብላት መጠጣቱን በመጥቀስ ነው መብላት መጠጣቱን በመጥቀስ አምላክ አለመሆኑን ነግሮናል يهم بسورة المائدة ما أمس قطر سبا أمس لا يتتكسن سورة المائدة معرف أمس قطر سبا أمس لاي قطر سبا أمس لاي ما المسيح ابن مريم إلا رسول قد خلت من قبله الرسل المسيح كسب في تندال فوت ملك تنيوش السم يالف ملك تنيانجي ليلا عيد الهم ملال السم تندال دالفوت ملك تنيوش መልእክተኛ ነው ሌላ አይደለም ወኡሙሁ ስዴቃ እናቱ በጣም እውነተኛ ናች ካና ያእኩላን ጣዕም ሁለቱ ምግብን ይበሉ ይመገቡ ነበር ፈንظር እንظር ተመልከት ከይፈ ኑበይኑ ለሁም ልአያት አንቀጾችን ለነሱ ለካህዲያን እንዴት እንደምናብራራላቸው ተመልከት ثم انظر أنا يؤفكون ከዛም ከዚህ እውነት እንዴት እንደሚሸሹ እንዴት ዞር እንደሚሉም አስተውል ይላል በዚህ አየት ላይ ደግሞ የትኛው አንቀጽ ነው የተፈለገው ካና ያእኩላን ጣዓም ሁለቱ ምግብን ይበሉ ይጠጡ ነበር የሚለው አገላለጽ ነው አምላክ አለመሆናቸውን ለመጥቀስ ያስፈለገው ዒሳና እናቱ የሚበሉ የሚጠጡ ከነበሩ አምላክ ተደርገው ሊያዙ በፍጹም አይገባቸው ምክንያቱም ሰው ከበላ ከጠጣ احتاج الى قضاء الحاجات ያ የበላውን የጠጣውን ነገር በሌላ መልክ ለማውጣት ግድ ይለዋል ማለት ነው ስለዚህ የምግብና የመጠጥ ስርዓቶች በሰውነቱ ላይ ተጭነውት እሱን የሚያስገድዱት እሱን የሚገዙት አካል አምላክ ተደርጎ መወሰድ በፍጹም የለበትም ከጠጣ በኋላ ለምሳሌ አልሸናም ማለት አይችልም ከበላ በኋላ ቆሻሻዬን ከሰውነቴ አላስወግድም ማለት አይችልም ቢያንስ ለነዚህ ለሁለት ስርዓቶች ምንድን ነው ማለት ነው ሰው ተገዢ ነው ታዳ ኢሳ አለይሂ ሰላም ከእናቱ ጋር ይበላ ነበር ይጠጣ ነበር ተብሎ ከተነገረን በተዘዋዋሪ መብላትና መጠጣቱ ያንን ነገሮች እንደሚፈጽማቸው ተገለጸ ማለት ነው። ያን የሚፈጽም ከሆነ በየትኛው ሚዛን ነው አምላክ መሆን የሚችለው ታዳ ነው። ግልጽ ነው አደለ? ለዚህ ነው እንዙር ከይፈ ኑበይኑ ለሁሙል አያት አንቀጾችን ለነሱ እንዴት እንደምናብራራላቸው ተመልከት ያለው ምክንያቱም እሱ አምላካችን አላህ የሚያበላ የሚያጠጣ ነው እንጂ የሚበላና የሚጠጣ አምላክ አይደለም በሱረቱል አንዓም ማዕራፍ 6 ቁጥር 14 ላይ ሱረቱል አንዓም ማዕራፍ 6 ቁጥር 14 ላይ ቁል በላቸው አገይረ አላህ አተኺዙ ወልየን እኔ ከአላህ ውጪ ሌላን ወዳጅን ይዛለሁ እንዴ ፋጢር ሰማዋት ወልአርድ አላህ የሰማያትና የምድር ፈጣሪ ሆኖ ሳለ ወሁወ ዩጥዒሙ ወላ ዩጥዓም እሱ ፍጥረታትን የሚመግብ ለራሱ ግን የማይመገብ ሆኖ ሳለ እንዴት ከሱ ውጭ ሌላን ወዳጅ ይዛለሁ በላቸው እሱ የሚመግብ ወላ ዩጥዓም ለራሱ ግን የማይመገብ ሆኖ ሳለ ነው የሚለው ስለዚህ ነቢያችን አለህ ሰላቱ ወሰላም እንዲያመልኩት የታዘዙት ጌታ ፍጥረታትን የሚመግብ ለራሱ ግን የማይመገብ ነው ቁል በላቸው አሁንም ኦሚርቱ አን አኩነ አወለ መን አስለም ትእዛዙን ከተቀበሉ ሰዎች መጀመሪያ እንደሆን ታዝዣለሁ በል ወላ ተኩነነ ሚን ልሙሽሪኪን ከሙሽሪኮችም እንዳልሆን ታዝዣለሁ በላቸው ነው የሚለው እና ጌታችን አይበላም አይጠጣም ሱረቱ ዛሪያት ቁጥር 56 እስከ 58ም ያንኑ የሚደግፍ ነው የምናገኘው በሱረቱ ዛሪያት ምዕራፍ 51 كقطر همسا سدست اسك همسا سمنت بالو لاي دقمو من الال وما خلقت الجن والإنس إلا ليعبدون سوچنم هنا غننتوچن انين ليا ملكوين لقزوين ينجي لليلة علامة الفتر كواتشوون ما أريد منهم من رزق اني كالنسو سيساينم الفلقم وما أريد أن يطعمون اندي مقبوين مالشام إن الله هو الرزاق ዙል ቁወት ልመቲን አላህ ራሱ ሲሳይን ሰጪ የብርቱ ኃይል ባለቤት ነውና እኔው ረዝቃችኋለሁ እናንተ ብቻ እኔን ተገዙኝ እኔን አምልኩኝ አለ ስለዚህ ጌታችን የሚመገብ ምግብን የሚሻ አይደለም አላህ ካልበላ አምላካችን አላህ ካልጠጣ ዒሳ አለይሂ ሰላም የሚበላና የሚጠጣ ከሆነ ያ የሚበላው የሚጠጣው ዒሳ የማይበላውንና የማይጠጣውን አላህ ተመልሶ መሆን ይችላል ይባላል እንደዛስ መሆን ይቻላል አይቻልም ስለዚህ ዒሳ አምላክ አይደለም ብለን እናምናለን ማለት ነው ይሄ ሁለተኛው ቁርአን ያረጋገጠልን ማስረጃ ነው ሶስተኛ ሶስተኛ ዒሳ አምላክ አለመሆኑን በምን መልክ ገለጸልን ወደፊት ሟች መሆኑን በመግለጽ ዒሳ አለይሂ ሰላም ወደፊት ሟች መሆኑን በመግለጽ አምላክ አለመሆኑን ነግሮናል ይህንንም የቱጋ ገለጸው ሱረቱ መርየም ምዕራፍ 19 ቁጥር 33 ላይ ገና በእናቱ ቅፍ እያለ መጀመሪያ ከተናገራቸው ቀናቶቹ መካከል ሱረቱ መርየም ምዕራፍ 19 ቁጥር 33 ላይ ወሰላሙ አለየ የአላህም ሰላም በእኔ ላይ ነው ይላል መቼ የውመ ውሊድቱ በተወለድኩበት ጊዜ በተወለድኩበት ቀን ወየውመ አሙቱ በምሞትበትም ቀን ወየውመ ኡብዓቱ حيا ህያው ሆኜም ከመቃብሬ በምቀሰቀስበት ቀን የአላህ ሰላም በእኔ ላይ ነው ይላል እዚህ ጋር እንግዲህ ሶስት ክስተቶች በኢሳ عليه السلام ላይ ይፈጸማሉ። እነዚህ ሶስቱም ክስተቶች በእኔ ላይ ግን በሚፈጸሙበት ሰዓት የአላህ ሰላም ግን ከኔ አይለየኝም አለ። አንደኛው يوم ولدت በተወለድኩበት ቀን አለ። already ተወልዷል። ሁለተኛው ደግሞ ወየውመ አሙቱ በምሞትበትም ጊዜ ብሏል ወደፊት ይሞታል ወየውመ ኡብዓቱ ሐያ ሕያው ሆኜም ከመቃብሬ በምቀሰቀስበት ጊዜ ብሏል መወለድ መሞትና መቀስቀስ ልክ ሌሎች ሰዎች እንደሚተገብሩት በዒሳ ህይወት ውስጥም የሚከናወን ነው ማለት ነው ታዳ ዒሳ አለህ ሰላም ሟች ከሆነ ማለት ነው የሚሞት ነገር እንዴት አድርጎ አምላክስ መሆን ይችላል አምላክ ሊሆን እንዴት ይቻለዋል ምክንያቱም አምላክ አይደለም ሊሞት ለሴኮንድ አንቀላፋ ማለት ዩኒቨርሱ ከሱ ቁጥጥር ውጭ ሆነ ማለት ነው ያ ደግሞ ፍጥረታቱ መጥፋት ማለት ነው ይሄ የማይሆን ነገር ነው ስለዚህ አምላካችን አላህ የማይሞት ህያው አምላክ ነው ሱረቱ ልፉርቃን ቁጥር 59ን ማየት ይቻላል በሱረቱ ልፉርቃን ምዕራፍ 25 ቁጥር 58 ቁጥር 58 ላይ وتوكل على الحي الذي ላየሙት በዛ በማይሞተው ህያው አምላክ ላይ ተመካ ነው የሚለው አላህ የማይሞት ጌታ ስለሆነ ማለት ነው ሌላም ቦታ ተገልጿል ሱረቱ ጣሃ ላይ ማለት ነው በሱረቱ ጣሃ ምዕራፍ 20 ቁጥር 111 ቁጥር 111 ላይ ወዓነቲል ውጁህ 11 ሳይሆን 111 ነው ወዓነቲል ውጁህ ፊቶች በጠቅላላ ተወረዱ ልልሐይ ልቀዩም ሕያውና አስተናባሪ ለሆነው አላህ ፊቶች በጠቅላላ ተወረዱ ዝቃሉ ለማን ሊልሐይ ልቀዩም ሕያውና አስተናባሪ ለሆነው ስለዚህ ጌታችን ምንድን ነው ሕያው ነው ማለት ነው ሁሌም ዘውታሪ ነው ወቀድ ኻበ መን ሐመለ ظልማ በደልን የተሸከመ ሰው በእርግጥም ከሰረ ይላል አላህ ከከሳራ ይጠብቀን ስለዚህ ጌታችን ህያውነቱን በዚህ ቅዱስ አንቀጽ አስተምሮናል ከዚህ አንጻር እሱ የማይሞት ጌታ መሆኑን ከገለጸልን በኋላ የሚሞትን አካል አምላክ አድርጎ መያዝ በፍጹም የማይጠበቅ የማይታሰብ ነው ማለት ነው ከኛ ይህም ጌታችን ያስተማረን ሌላው ሶስተኛው ዒሳ አምላክ አለመሆኑን የገለጸበት ነው አራተኛ አራተኛው ደግሞ ማረጋገጫ ነገ የውመል በጌታው ፊት የሚጠይቀው ጥያቄና የሚመልሰው ምላሽ ነው አምላካችን አላህ ዒሳን ራሱን ይጠይቀዋል ዒሳን ይጠይቀዋል ስለዚህ ጉዳይ ምድር ላይ ያለ ሰዎች ባንተና በእናት ላይ ወሰን በማለፍ አምላክ አድርገው የያዙህ ነገር ካንተ የመነጨ ትምህርት ነው ወይንስ እነሱ ራሳቸው የፈጠሩት ነው እያለ አምላካችን አላህ ይጠይቀዋል ጌታችን አምላካችን አላህም ለዚህ ጥያቄ ዒሳ የሚመልሰውን ምላሽ ነግሮናል እስኪ ይህንንም እንመልከተው ኡሙ ሱራውን ተሳስተሻል አስተካኪው ሱረቱ ጣሃ ምዕራፍ 20 ቁጥር 111 ላይ ወዓነት ልውጁሁ ሊልሐይ ልቀዩም ነው የሚለው በእንደዚህ አይነት መልኩ አልተገለጸም ቁጥሩን በደንብ ይው እሺ ነገ የውመል ቂያማ የሚጠየቀው ጥያቄና የሚመልሰው ምላሽ ምንድነው ሱረቱል ማኢዳ ቁጥር 116 ላይ ያለው ነው በሱረቱል ማኢዳ ምዕራፍ 5 ቁጥር 116 ላይ ወኢዝ ቃለ አላሁ ያ ዒሳ ብነ መርየም አላህ በሚለው ጊዜ አስታውስ ይላል አላህ በሚለው ጊዜ አስታውስ ያ ዒሳ ብነ መርየም አንተ የመርየም ልጅ ዒሳ ሆይ አአንተ ቁልተ ሊናስ አንተ ነህ ሆይ ለሰዎቹ ያልከው ይለዋል ኢተኺዙኒ ወኡሚየ ኢላሀይኒ ሚን ዱንላህ እኔንና እናቴን ከአላህ ሌላ ሁለት አምላኮች አድርጋችሁ ያዙ ብለህ ነበር እንዴ በማለት ይጠይቀዋል ከዛም የዒሳ ምላሽ ገና ሲጀምር ምን ይላል ቃለ ሱብሓነክ ጌታዬ ሆይ ይህን ንግግር ከመናገር በአንተ ላይ ሌላን አምልኮት ከማስጠጋት ጥራት ይገባ ይላል ጥራት ይገባህ ማ የኩኑ ሊ አን አቁል እኔ ልለው የማይገባኝ ተገቢ ያልሆነን ነገር በፍጹም አልልም ይላል ማለይሰ ሊ ቢሐቄን አለ ደግሞም እኮ በእውነትም የሌለኝ የሆነ ነገር ነውና አለ በእውነትም የሌለኝ የራሴ ንብረት ያልሆነ ማለቱም ተገቢ ያልሆነን ነገር እንዴት እላለሁ ይላል ታዲያ እኔ አምላክ ነኝ ማለቱ ለእኔ አይገባኝም ካለ አላልኩትም ማለቱም አይገባኝም ንብረትነቱም የኔ አይደለም ብሎ ከተናገረ እሱን አምላክ ብሎ መያዝ እንዴት ይቻለናል ከዒሳ በላይ ስለ ዒሳ እኛ አውቀን ነው ማለት ነው እሱ አምላክ አይደለሁም ሲል አይ አንተ ስለ ራስህ አታውቅም እኛንን የምናውቅልህ አንተ አምላክ ነህ እንበለው ወይስ ምንድን ነው ሰዎች ሲተርቱ ነው የሚባለው ከባለቤቱ ያወቀ የሚሉት ነገር አለ ስለዚህ ዒሳ አለህ ሰላም በራሱ አንደበት ይኸው የተናገረው ምስክርነት በቂ ማረጋገጫ ነው እዚህ ጋር ሶስት ጥያቄዎች ወይም ሁለት ጥያቄዎች ይነሳሉ አው ለነገሩ ቡዳ ነው የሚለውን ቃል መጨመር ያልፈለግኩት ቡዳ ማወቅ ስለማይችል ነው ያው ይህ አይነት ተራቾች ምናልባት በቡዳ ላይ እምነት ሊኖራቸው ይችላል እነሱ ቡዳ ነው ብለው ያሰቡት አካል ከባለቤቱ በላይ ቀድሞ ስለ ባለቤቱ ያውቃል ብለው አስበው ሊሆን ይችላል ነገር ግን እንዴት አድርጎ ያውቃል እንደው ምናልባት እንደ ኡሙ መናል ትንሽ ቀየር አድርገን ባዳ ነው ብንለው ከተሻለ ነው እንጂ ከባለቤቱ ያወቀማ ቡዳ ነው ይላሉ አሀ ቡዳ ያውቃል ማለት ነው አንዳንድ ጊዜም እኛ ሳናውቀው በቃ የሆነ ሰው አስተሳሰባችን የሆነ ነገር ስንናገር በመገመት ወይ የሆነ ቀስ ብለን ያወራነውን ነገር ሲያውቅብን አንተ ምን አይነት ቡዳ ነህ ቢስሚላህ እንዴት አወቅከው ይባላል ምን ማለት ነው ወይም አንዳንድ ጊዜ በስህተት ምን ይባላል ይሄ ቤት የደበቅከውን እኔ እነግርሃለሁ ከፈለክ ሲለው አረባክ ጠንቋይ ነህ እስኪ ንገረኝ ይላል እንዴ ጠንቋይ ያውቃል እንዴ እና እንዲህ እንዲህ አይነት አጠቃቀሞች መቼም እናውቃለን አው ሚስ አንደርስታንድ የሆነ ንግግር ነው አንዳንድ ጊዜም ሳይታሰብ የሚናገር ነው በተለይ ይሄ ቡዳ ጠንቋይ የሚለው ንግግር ይሄ አግባብነት የሌለው ነው የት ያውቃሉ እነሱ ምን ያውቃሉ የሩቅን ሚስጥር ማወቅ አይችሉ መጀመሪያ ቢያውቁ ኖሮ የራሳቸውን ህይወት አያስተካክሉም ነበር ኑሯቸውን አይሞሩም ዝናብ በሚያንጠፈጥፍበት በቆሻሻ ቤት ውስጥ ተገድበው እየተቀመጡ አንተን ሀብታም እናደርጋለን ማለት ምን ማለት ነው? ሻማ ለሰው እያበራ ራሱ እንደመቃጠል ማለት ነው። እና ያው መቼም በቶፒካችን ስላልሆነ እንጂ ብዙ መናገር ይቻላል። ልክ አንድ ጊዜ በኢትዮጵያ ቴሌቪዥን ላይ በቀልድ መልክ የቀረበ አለ። መልእክቱ ከኢስላም ጋር የተስማማ ቢሆንም ጠንቋይ ምንም ነገር አለማወቁን ለመግለጽ የሆነች ሴትዮ ጠንቋይ ሁሉን ነገር ያውቃል ብላ ጠንቋይ ሁሉን ነገር ያውቃል ብላ ማለት ነው ጠንቋይ ቤት ሄዳ ለመጠየቅ ሄደች። እንግዲህ ወደፊት ስለሚሆንባትም ነገር ትምህርት ለመውሰድ ነው እና ሄዳ እያለ ከደጅ ሆና በር አንኳኳች ጠንቋይ ቤት ለመግባት። እሱ ከውስጥ ሆነና ማን ነው አላት። በዚህ ሰዓት እንግዲህ የአይኗ ብርሃን ተከፈተላት፣ ግልጽ ብሎ ታያት። ማን ነው እኔ ሁሉን ነገር ታውቃለህ ብዬ እመጣለሁ። ገና አንተ የሚያንኳኳውን ሰው ማን ነው እያልክ ትጠይቃለህ። ታዲያ ከበሩ ደጅ የሚያንኳኳው ሰው ማን እንደሆነ ያላወክ? ምንድነው አሁን የምታውቀው ነው እንግዲህ ሀቅ ለሚፈልግ ሰው ይሄ ግልጽ መልእክት ነው። ምንም የሚያውቁት ነገር የለም። ምንም ነገር የሩቅን ምስጢር በማወቅ አምላካችን አላህ ብቸኛ ጌታ ነው ነው። ሸይጣን አይነግራቸውም እንዴ ይለኛል የሰው ፍቅር። ሸይጣን ከየት ያመጣል? ከነቢያችን አለይሂ ሰላቱ ወሰላም መላክ በፊት እነዚህ ጅኖች ከላይ እየተቀጣጠሉ አምላካችን አላህ የሆነን ውሳኔ ሲያስተላልፍ መላኢኮች ያንን ነገር በሰማይ ውስጥ ሲነጋገሩ ጅኒዎች ያዳምጡና እርስ በርስ እየተቀባበሉት ማለት ነው እዚህ በወዳጃቸው በጅኒና በደጋሚና በጠንቋይ ጆሮ ላይ ያስቀምጡታል አንዱን እውነት ከዛ የሰረቋትን አንዳንድ ጊዜም ደግሞ ያው በመብረቅ ይመታሉ ሳያገኛቸው ሳያይዟት ስለዚህ ያችን አንድ እውነት ማለት ነው ይቀበልና በዛች አንድ እውነት ጠንቋዩና ደጋሚው 99 ዘጠኝ ወይም መቶ ውሸት ይቀላቅልበትና ያወራል ማለት ነው ከነቢያችን አለይሂ ሰላቱ ወሰላም መላክ በኋላ ግን ተዘግቷል ነው ይሄ ጉዳይ የለም ቀርቷል ስለዚህ ሰይጣን እስከየት አባቱ ያመጣል ነው ካልሆነ በስተቀር በስለላ ወይ በስለላ ወይ በሌላ side ነው አንተን ሳይካፕ ያደርግሃል ሳይኮሎጂህን ይሰርቀዋል መቼም ሙስሊም አይገባም እንጂ አንተ አሁን እዛ የምትገባ ቢሆን ምሳሌ እንበልና አንድ ካፊር እዛ ሊገባ ሲል መጀመሪያ ከደጅ እያለ ስሙን፣ ከየት እንደመጣ፣ ህመሙን፣ ምኑን በር ላይ ሙሉ information ይሰጣል፣ ይመዘገባል። ያ መዝጋቢያው አካል ስራው እዛ ቁጭ ብሎ መመዝገብ ብቻ አይደለም። ያቺ የተመዘገበችውም ወረቀት ይሁን እሱም ይሁን በጎን ሄዶ ለማን ይሰጣል? ለጠንቋዩ ይሰጣል። ታካሚያው ካል ገና ገብቶ እንደ ቁጭ እንዳለ ኦ አንተነማ እናውቀሃለን፣ እከሌ እከሌ እንደዚህ ሚያምህ እንደዚህ እንደዚህ ሲል ይደነግጣል። እንዴት አወቀኝ ይላል እሱ ግን ከጎን የሚቀበላቸው information ኦች አሉ እንደዛም ሌላ ሌላ አይነት ዘገባዎች አሉ ጉዳዩ ይውጣ ቢባል ማለት ነው ስለዚህ ሩቅን በማወቅ አምላካችን አላህ ብቸኛ ነው እና ዒሳ አለህ ሰላምም እዚህ ላይ እንግዲህ አምላክ አይደለሁም ብሎ ተናግሯል ከባለቤቱ ማወቅ አይቻልም ነው እስቲ የሚነሱ ጥያቄዎችን እናስተናግዳቸው እዚህ ላይ ይነሳል የተባለው አንደኛው ጥያቄ የእውቀት ጥያቄ ነው ምናልባት እዚህ room ውስጥ ይሁን የታላቅም አንድ ጊዜ አንድ ክርስቲያን ጠይቆኝ ነበር ካስታወሳችሁ አላህ ለኢሳ ይህን ጥያቄ የሚጠይቀው ሳያውቅ ቀርቶ ነው ወይ አሉኝ እስኪ ከናንተ ውስጥ ምላሽ የሚሰጠኝ on the mic። አንተ ኢሳ ሆይ አንተ ለሰዎቹ እኔና እናቴን አምላክ አድርጋችሁ ያዙ ብለሃል ወይ ብሎ ሲጠይቀው ለምንድን ነው ከኢሳ ያንን ማለት አለማለቱን አላህ ማወቅ የፈለገው አላወቀም ወይ ኢሳ ያንን ይበል አይበል ማወቅ አልቻለም ወይ ብለው ጠይቀዋል ወአለይኩም ሰላም ወራህመቱላሂ ወበረካቱ ኢብኑ ሐዝም ምላሻችሁ ምንድን ነው أأنت قلت للناس اتخذوني وأمي إلهين من دون الله አንተ ለሰዎቹ እኔና እናቴን ከአላህ ሌላ ሁለት አምላኮች አደርጋችሁ ያዙ ብለህ ነበር እንዴ አለው እንዲህ ብሎ ሲጠይቀው ጌታችን አውቆ ይሁን ሳያውቅ በምንድን ነው አልአሚን ከየሽሀድ አለይህም ይለኛል በእነሱ ላይ እንዲመሰክርባቸው እሺ በየትኛው ማረጋገጫ ምናልባት ይሄኛው ተቃዋሚ አካል አይ ስላላወቀ ነው የጠየቀው ቢልህ እሱን ለማሳመን ያንተን መረጃ ደግሞ ይበልጥ ለማጠናከር እንዴት አድርገን ማሳመን ይቻላል አንተ በእነሱ ላይ ምስክር እንዲሆንባቸው ስለፈለገ ነው ጌታችን የጠየቀው አልክ ያኛው ደግሞ no no ስላላወቀ ነው ሊልህ ይችላል ምን ብለህ ምላሽ ትሰጠዋለህ ይሄን መመለስ የሚችል on the mic የለም ፍቃደኛ የሆነ ቱልጀና mic የለኝም okay። እንዲህ ብለህ ነው የምትመልሰው ቱሌ ጀና mic የለኝም ድገመው okay መርየም ልትመልሽ ነው እጅ ልታወጪ ነው የት ነበርሽ ሳስተምር يوم القيامة ዒሳ عليه السلام በጌታው ፊት ተጠይቆ የሚሰጠው ምላሽ አምላክ ላለመሆኑ አራተኛ ማስረጃ ነው ብያለሁ ምንድነው እሱም أأنت قلت للناس اتخذوني وأمي إلهين من دون الله አንተ ለሰዎቹ እኔና እናቴን ከአላህ ሌላ ሁለት አምላኮች አድርጋችሁ ያዙ ብለህ ነበር እንዴ ብሎ ይጠይቀዋል የዛኔ የሚመልሰው መልስ ቃለ ሱብሓንክ ጌታዬ ሆይ እረ ጥራት ይገባህ ይለዋል አንተ ላይ አምላክ ከማስጠጋት የሌለን ነገር ከመቅጠፍ ጥራት ይገባህ ማ የኩኑ ሊ አን አቁል ለኔ ማለቱ የማይገባኝን ነገር እንዴት እላለሁ ማ ለይሰ ሊ ቢሐቅን በእውነት ደግሞ የሌለኝ የሆነን ነገር ንብረትነቱም የኔ ያልሆነን ነገር እንዴት እላለሁ በማለት ዒሳ አምላክ አለመሆኑን ባንደበቱ መመስከሩን አረጋግጠናል ይሄ ግልጽ ነው አይደል መርየም ወአለይኩም ሰላም ወራህመቱላሂ ወበረካቱ ላውሮራ ዳውን ታዲያ ክርስቲያን ወገኖች ምን ጥያቄ ያነሱ አላህ ይህን ጥያቄ ለዒሳ ሲጠይቀው አንተ ለሰዎቹ እኔና እናቴን ከአላህ ሌላ ሁለት አምላኮች አድርጋችሁ ያዙ ብለህ ነበር እንዴ ሲለው አሃ አላወቀም ነበር ማለት ነው ኢሳ ይበል አይበል አላወቀም እንዴ የእናንተ ጌታ ይሄን ለዒሳ ሲጠይቅ ይሉናል አይ ያውቃል እንላቸዋለን ታዲያ ካወቀ ለምንድን የጠየቀው ነው የጠየቀውማ ዒሳ በእነሱ ላይ እንዲመሰክርባቸው ተፈልጎ ነው ብሎ አልአሚን ወንድማችን ምላሽ ሰጠ ይህን ምላሹን እንደ መልስ ለመውሰድ ግን ተከራካሪን አፉን ማዘጋት መቻል አለብን ምናልባት ተከራካሪያችን እናንተ ይህን ካላችሁ እኔ ደግሞ ስላላወቀ ነው የሚለውን ይዤ ነው መውሰድ የምችለው ካለ የእሱን አስተሳሰብ ውድቅ አድርገን የእኛን ሀሳብ ሊደግፍ የሚችል ምን መረጃ ማቅረብ ይቻላል በዚህ ነጥብ ላይ ነው ጥያቄውስ ግልጽ ነው መርየም okay። መልስ ውስታራ ሁሉም ለፍርድ መቅረብ አለበት እንዴ የት ገባሽ እኔ ጥያቄ አላህ ለምን ዒሳን ጠየቀው እኮ ነው ያልኩሽ አንተ ለሰዎቹ እኔና እናቴን ከአላህ ሌላ አምላክ አድርጋችሁ ያዙ ብለህ ነበር እንዴ ሲለው ለምንድን ነው ለምሳሌ መርየም እጠይቅሻለሁ ምን እላለሁ ቅድም ዙሁር ላይ ነበርሽ ወይ እልሻለሁ ይህንን እምልሽ ለምንድን ነው እኔ ስላልነበርኩኝ ነው already አንቺ ካለሽ ስላላወቅኩኝ በ room ኡ ጉዳይ ላይ የሆነ ነገር ከአንቺ መውሰድ የምንፈልገው information ስላለ ነው። ግን room ኡ ላይ እያለሁኝ room ኡ ላይ ስለተካሄደው ነገር አንቺን የምጠይቅሽ ከነበርኩኝ ወይ አንቺን ልፈተንሽ ነው፣ ምን እንደምትይ ለማዳመጥ ነው። ስለዚህ ጌታችን ለምን ጠየቀው ነው ዒሳን ለምን ጠየቀው? ዒሳ ይበል ያውቃል ብለናል። አላህ ሁላችንም ተስማምተናል። ዒሳ ይበል አይበል በምድር ላይ ይህን ትምህርት ያስተምር አያስተምር አላህ አበጥሮ ያውቃል so ለምን ጠየቀው ስላላወቀ አይደለም ወይ ቢሉንስ እንግዲህ አልአሚን እንዲመሰክርባቸው በራሱ አንደበት ፈልጎ ነው አለ አልአሚንን ሀሳብ ደግፎ ማስረጃ ማቅረብ የሚችል የሰው ልጅ ስለሆነ ዒሳ መረጃውን እንዲያቀርብ ውይ እንዴት ነው ግን እኔ አማርኛ ስናገር አልችልበትም ወይስ የኔ አማርኛ አይገባም? <laughs> የኔ ጥያቄ ከዒሳ ጋር የተያያዘ አይደለም፣ ከአላህ ጋር የተያያዘ ነው። ከአላህ ጋር አላህ ለምንድን ነው መጠየቅ የፈለገው እኮ ነው ጥያቄው። አላህ ለምን ጠየቀ? ጌታችን ስላላወቀ ነው ወይስ ለምን? ጌታ ነው ሲሉ የነበሩት እንዲያምኑ ነው። እንዴ? የዛኔ እኮ እምነት አይጠቅምም። የሰው ፍቅር የውመል ቂያማ እኮ ነው የውመልቅያማ ነው የሚጠይቀው። የውመል ደግሞ ማመን ለማን ይጠቅማል? የፍርድ ቀን ነው እንጂ የእምነት ቀን አይደለም። ኢሳ በአላህ ላይ ያለውን እምነት ለመፈተን በለው አም ጀስት ትራይንግ የፈተና ቀን አይደለም የውመል ያሳዝናል፣ ያሳዝናል። እሺ እንግዲህ የማውቀውን ልንገራችሁ፣ የማውቀውን ልንገራችሁ ወይ አንዳንድ ጊዜ የሆነ አጠያየቅ የራሱ ትንሽ አነጋገር የራሱ ግራ ሊያጋባችሁ ይችላል አላህ ለሁላችንም ዒልም ይስጠን አሚን አቡ አሚራ አሁን ነው የገባችሁት እስካሁን ስደጋግሞ ነበር ጥያቄው አላህ ዒሳን ነገ የውመል ቂያማ ይጠይቀዋል አንተ ቁልተ ሊናሲ اتخذني وأمي إلهين من دون الله አንተ ለሰዎቹ እኔና እናቴን ከአላህ ሌላ ሁለት አምላኮች አድርጋችሁ ያዙ ብለህ ነበር እንዴ ብሎ ሲጠይቀው ያው ዒሳ አላልኩም ብሎ እንደሚመልስ ግልጽ ነው እኛ የምናነሳው ጥያቄ አላህ ለምንድን ነው ዒሳን መጠየቅ የፈለገው ለሰዎቹ ዒሳ ይህን ትምህርት ያስተምር አያስተምር ጌታችን ጠንቅቆ ያውቃል ብለን ካመንን ለምን ጠየቀው ወይስ አላወቀም ነበር ማለት ነው ዒሳ ያንን ያስተምር አያስተምር ዜድ ዜድ እኔን volume ብላችሁ አትጠይቁኝ ፕሊስ። ምን ለመሆን ነው? ጆሮ ለመሰንጠቅ ነው እንዴ? እኔ volume? እና ይሄ ነው ጥያቄ። አማኑኤል ደግሞ ዊች ቨርሲን ቁርአን ይለኛል። <laughs> ነገ ሊጠይቅባት ነው። can I answer on the mic yes you can አቡ አሚራ raise your hand mic free بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم እና إن شاء الله ቀጥታ ወደ መልሱ እገባለሁኝ ዋናው emphasize ለማድረግ የተጠየቅነው ጥያቄ ምንድን ነው ያው አላህ سبحانه وتعالى ኢሳን አነጋገረው እኔ አንተ አስተምርሃል ወይ እኔ ጌታ ነኝ ብልህ አስተምርሃል ወይ በሚለው ያው የቁርአን አያት እዛ ላይ አለ ብሎ አላህ ስብሓን ወተአላ ኢሳን ጠየቀ ማለት ነው ይሄንን ሲጠይቅ አላህ ከማወቁ ጋር ነው። ሲጠይቅ አላህ ከማወቁ ጋር ነው። ይሄንን የጠየቀበት እኛ ማለት ትምህርት እንድንወስድ ነው። ትምህርት እንድንወስድ አላህ ስብሓነ ወተዓላ ይሄንን ነቢዩ ኢሳን ጠየቃቸው ማለት ነው። ስለዚህ ነቢዩ ኢሳ የመለሱት መት እኔ በእርግጥ ያልኩትን አንተ ታቃለህ እኔ በእርግጥ እኔ ያልኩትን አንተ ታቃለህ አንተ ጋር ያለውን ነገር እኔ አላውቅም ስለዚህ በእርግጥ እኔ ያልኩትን ነገር አንተ ታውቃለህ ብዬም እንደሆነ አንተ ታውቀዋለህ። ስለዚህ እሱ ያለን ምንድን ነው? አላህን ተገዙ፣ እኔ አላህ ባሪያ ነኝ ብሎ ነው ያለው ያስተማረው። አላህ ግን የጠየቀበት ዋናው ሚስጥሩ የጠየቀበት እያወቀ የጠየቀበት ዋናው ምስጥሩ ለእኛ ትምህርት እንዲሆነን ነው። ለእኛ ትምህርት እንዲሆነን ነው። إن شاء الله። ወሰላሙ አሌይኩም ወረመቱላ ወበረካቱ ማይክ وعليكم السلام ورحمة الله وبركاته خير شيء جزاكم الله ولا شوم كراش ده سلال على كل هال ملسون آمان ملس وتال آمان توينتي هم مجرش عليه مايكل كلت آمان توينتي وردي أسمعني بهنا ملكو يزعف وملس وتال مايكل آمان من مسلاتو مهني اللبت أملاكاتشن الله عيسى عليه السلام أأنت قلت للناس اتخذوني وأمي إلهين من دون الله አንተ ለሰዎቹ እኔና እናቴን አምላክ አድርጋችሁ ያዙ ብለሃል ያዙ ብለህ ነበር እንዴ ብሎ ሲጠይቀው ምን ነው ዒሳ ይህንን ይበል አይበል ይህንን ያስተምር አያስተምር ጌታችን አላወቀም ወይ የሚል ጥያቄ የተነሳ አይደል እኛ ሙስሊሞች ጌታችንማ ያውቃል ነው የምንለው ያውቃል ታዲያ እያወቀ ከሆነ እንደዚህ ብሎ የጠየቀው ለምንድን ነው ምንድን ነው ለማወቁ ቀድሞ ማረጋገጫችሁ ሲባል እዛው ላይ ቀጥሎ ያለው ንግግር ነው አስተውሉ ነገ የውመል ቂያማ ነው የሚጠይቀው ዒሳ ግን ምን እንደሚመልስ አብሮም ጭምር ነዋ ዛሬ ላይ የነገረን ቃለ ከዛም ዒሳ ምን ይላል ሱብሓነክ ጌታዬ ሆይ እረ ጥራት ይገባህ ይሄን ከማለት ማ የኩኑ ሊ አን አቁል ለእኔ ማለቱ ተገቢ ያልሆነን ነገር ማ ለይሰ ሊ ቢሐቅን በእውነቱ የሌለኝንም ነገር እንዴት እላለሁ ብሎም ዒሳ ይመልሳል አለ አደለም ጌታችን ሳያውቅ ይቅርና ገና ዒሳ የሚመልሰውን አስቀድሞም ነገረን በዚሁ በዱንያ ወደፊት ማለት ነው ተግባባን አሁን ስለዚህ ማወቁን በዚሁ መረዳት ይቻላል። ጌታችን የጠየቀው እያወቀ እንጂ ሳያውቅ አይደለም። ለምን የጥያቄውን ምላሽ ራሱ አስቀድሞ መልሶታል ማለት ነው እና ከላይ አማን መልሶታል በዚህ መልኩ ያልኳችሁ ያ ነው ያው it is not the correct answer ይላል አማኑኤል መጀመሪያ መች ጥያቄው ገባህ አማኑኤል ሱራ አላልክም እንዴ ናሽ ይመልስልን አማኑኤል ቁራኑን አንተው አብራራልን እንግዲህ correct answer ኡን ደግሞ አንተው ትሰጠናለህ እና አበባ ላኩለት ብያችሁ ነበር እንዴት አበባ እንዳጠረባችሁ እኔ እንጃ አቡ አሚራ ብቻ ነው ለአማን አበባ የላከለት አዎ አብሽሩ አብሽሩ ተወዷል እንዳትሉ እንግዲህ አበባ በእኛ በሩማችን ውስጥ በጊፍት በነፃ ነው የሚሰጠው አዎ ላኩለት ማሻ አላህ እና ተግባባን ግን አሁን ያ ጀማዓ ተግባባን በመላሹ ጥሩ ከተግባባን ከተስማማችሁ ታዳ ለምን ጠየቀው ወደሚለው ነጥብ እንምጣ እንግዲህ እንግዲያውስ ማወቁን በዚህ ሳይድ ከተረዳን ለምንድን ነው እንግዲያውስ የጠየቀው ከተባለ አንደኛ አልአሚን እንዳለው ከየሽሃደ አለይህም ብሎታል ከላይ እንዲመሰክርባቸው በራሱ አንደበት እኔ ያላስተማርኳችሁን ትምህርትን ያመጣችሁት ይሄን ማለት ፈጽሞ እኔ የማልችለው ተገቢ ያልሆነ ነው ብሎ በመናገር በህዝቦቹ ላይ ምስክር እንዲሆን ነው አንደኛ አልአሚን እንዳለው ሁለተኛ ደግሞ አቡ አሚራ ወይም የድሮ ወንድማችን ዲላ የድሮው ዲላ እንደገለጸው ደግሞ እኛም ትምህርት እንድንወስድ ይሄ ትምህርት ከኢሳ ያልመነጨ ከራሳቸው የፈጠሩት መሆኑን አውቀን ትምህርት ወስደን ከወዲሁ እውነተኛውን አምላክ አላህን እንድናመልክ ያገኘነው ነው ማለት ነው ስለዚህ ለዲላና ለአላሚን ደግሞ አበባ ላኩላቸው ጥሩ አንደኛው ጥያቄ ይሄን ይመስላል ወደ ሁለተኛው ንግባ እንግዲህ ደግሞ ብዙ ጊዜ የሚሳለቁባት ብዙ ጊዜ የሚያሾፉባት ሁለተኛው ጥያቄ ቁርአን ብሎ ብሎ ደግሞ ይላሉ የእኛን ስላሴ የእኛን ስላሴ አዛባብን ይላሉ ምን እንደሚሉ ታውቃላችሁ እኔና እናቴን ከአላህ ሌላ ሁለት አምላኮች አድርጋችሁ ያዙ ብለሃል ወይ ሲለው ለካ ቁርአን ክርስቲያኖች ስላሴ ብሎ የሚያምኑት አላህ ኢሳንና መርየምን ማርያም የስላሴ አንደኛዋ ማለት ነው እንደዛ ነው ብሎ ነው ቁርአን የሚያስተምራቸው ምን ነው እኛ ስላሴ ብለን የምንጠራውን እንኳን ቁርአን አያውቅም እንዴ ብለው ይሳለቃሉ ነገሩ ምን ያደርጉ ካላወቁ ግን እስኪ እናንተ መልሱ ኧረ እዚህ ጋር ቁርአኑ ጥቅሱ ተሳስተዋል ይላሉ እኛ ስላሴ የምንለው አብ ወልድ መንፈስ ቅዱስ እንጂ ማርያም አትገባም በመንፈስ ቅዱስ ቦታ ማርያምን ከታችሁ እኔና እናቴን ከአላህ ሌላ አለ አንድ ላይ ሶስት ሊሆኑ ነው። ሁለት አምላኮች አድርጋችሁ ያዙ ብለሃል ወይ ሲለው፣ ምን ነው እኛ መጀመሪያም ስላሴ እነዚህን መቼ ጠራን? መንፈስ ቅዱስን ከተትን እንጂ ማርያምን እኮ አልከተትናትም። ቁርአን ምን ነካው እያሉን ነው። እረ እናንተ ምን ነካችሁ ብለን ለመመለስ አሁን ምንድን ነው እሺ ምላሻችን? ለዚህ ጥያቄ ማን ነው መልስ የሚሰጥ? ጥያቄ መጠየቅ የምትፈልጉ ወንድሞች በኋላ ላይ ጠይቁ። አሁን የኔን ጥያቄ አስተናግዱ። okay ለዚህ ጥያቄ መልስ የለም አምላክ ነህ ያሉት ላይ በጊዜ አንደበቱ እንደሚሰክርባቸው ነው የሚመልስ የለም ይህን ጥያቄ እሺ እኔ ልመልሰው እንግዲህ ካልመለሳችሁት ለዚህ ጥያቄ ደግሞ የሚሰጠው ምላሽ ምን መሰላችሁ ጥያቄውን ግልጽ አድርገው please okay ግልጽ ላድርገው አአንተ ቁልተ ሊናስ ተኪዙኒ ወኡምየ ኢላሀይን ሚን ዱንላህ አላህ ሲጠይቀው ለዒሳ አንተ ለሰዎቹ እኔና እናቴን ከአላህ ሌላ ሁለት አምላኮች አድርጋችሁ ያዙ ብለሃል ወይ ሲለው አሁን ሰዎቹ አምላክ አድርገው የያዙት እነማንን እንደሆነ ያሳየናል ከአላህ ውጪም ዒሳንና እናቱን አላህ ዒሳና እናቱ አንድ ላይ ስንት ይሆናሉ ሶስት ይሆናሉ አይደል እንደዚህ አይነት ተግባር ሰዎቹ እንዲፈጽሙ አንተ ነህ ሆይ ያነሳሳኸው ብሎ በሚጠይቀው ሰዓት ምን አሉ ክርስቲያኖች እኛ መጀመሪያ እነዚህን ስላሴ ብለን መቼ ጠራ ናቸው መርየም መቼ ስላሴ ውስጥ ገባች በእሷ ቦታ መንፈስ ቅዱስ መጠቀስ ሲገባበት መርየምን መክተቱ ቁርአን ራሱ የእኛን ስላሴ አልተረዳም ማለት ነው ይሉናል ስለዚህ ምንድነው የምንሰጠው ምላሽ? የሰው ፍቅር ግልጽ ነው። ግልጽ ካልሆነ እንግዲህ ለአማርኛዬ ይቅርታ ጠይቃለሁ። ታዳ ምላሹ ምንድነው ነው? አላኩል ሀል እሺ፣ ምላሹን ልንገራችሁ። በመጀመሪያ ደረጃ እንላቸዋለን በሊተራል ሚኒንጉ እንሂድና ጥቅሱ እየተናገረ ያለው ስለ ስላሴ አይደለም። ጥቅሱ መርየምንና ልጇን ዒሳን አለህ ሰላም አምላክ አድርጎ ስለመያዝ ነው እንጂ የሚያወራው እዚህ ጋር ስለ ስላሴ አካላት ቁርአኑ መቼ ትላላችሁ ቁርአን ቀድሞውኑም እዚህ ጋር ስላሴዎች እነዚህ ናቸው ክርስቲያኖች ስላሴ የሚሉት እነዚህ ነው ብሎ እየነገረን አይደለም ባይሆን በኢየሱስና በመርየም ላይ ወሰን አልፈው አምላክ አድርገው እስከ መያዝ ደረጃ መድረሳቸውን ሲኮንን ነው እንጂ የምናዳምጠው የስላሴን ማንነት ቁርአን እየዘረዘረ አይደለም። ስለዚህ ቅድሚያ ጥያቄያችሁን አስተካክሉ። ጥቅሱ የሚያወራው መርየምንም ዒሳንም ከአላህ ሌላ አምላክ አድርጋችሁ መያዛችሁን ነው እንጂ የሚወቅሳችሁ ስላሴ ብላችሁ የምትጠሩት እነዚህን ሶስት አካላት ነው ብሎ ቁርአን እየገለጸ አይደለም ትላላችሁ። ተግባባን? ምክንያቱም ጥቅሱ ስለ ስላሴ ሳይሆን የሚያወራው በኢየሱስና በመርየም ላይ ወሰን ስለማለፍ የሚናገር ጥቅስ ነው ከየት አገኛችሁትና ነው ደግሞ ስላሴ የሚለውን እዚህ ውስጥ የምትከቱት እንላቸዋለን የዛኔ ታዳ ምን ይላሉ እሺ እንደዛውስ ይሁን እንደዛም ከሆነ ማን ነው ደግሞ ማርያምን አምላክ ያላት ይሏቸዋል ተመልሰው እረ እንደው የትኛው ክርስቲያን ነው ማርያምን አምላክ ብሎ የሚጠራት እንዴ ካቶሊክም በለው ኦርቶዶክስም ማን ነው ማርያምን አምላክ ብሎ ሲጠራት የሰማችሁት? ደግሞ መቼ ነው እሷ አምላክ ተብላ ተጠርታ? እዚህ ጋር ቁርአን ለኢሳ እናቴንና እኔን ከአላህ ሌላ ሁለት አምላክ አድርጋችሁ ያዙ ብለሃል ወይ ብሎ የሚጠይቀው ማን አምላክ አላት መጀመሪያውኑም ይላሉ። እንደዚህ አይነት ነገር ገጥማችሁም አያውቅም እንዴ? እኔ እዚህ ስወያይ ብዙ ጊዜ ስለሚገጥመኝ ነው። እረ እባካችሁ ስሙ እላቸዋለሁ በዚህ ሰዓት ቁርአኑ እኮ እየተናገረ ያለው ማርያምን አምላክ አድርጋችሁ ይዛችኋል ነው እንጂ አምላክ ብላችሁ ጠርታችኋል ማለት አይደለም አምላክ ብላችሁ ጠርታችኋል ሌላ ቋንቋ ነው መጥራት አምላክ አድርጋችሁ ይዛችኋል መያዝ ደግሞ ሌላ ቋንቋ ነው ባይሆን አምላክ አድርጋችሁ ይዛችኋል ብሎ ቁርአን ይኸው አበክሮ ይናገራል ነው የምንለው አይ በአማርኛ እንኳን መሸሽ አትችልም ይልህና አምላክ አድርገንስ መቼ ያዝናት ሊልህ ይችላል አምላክ አድርገህማ እንዳያስካት ቁርአን በግልጽ ቋንቋ ይናገራል ቅድሚያ ግን ያ እንዲገባህ ከተፈለገ ትለዋለህ እንዲገባህ ከተፈለገ ጌታችን አንድ ያለውን ጥቅስ ማስረዳት ያስፈልጋል ምን ይላል በሱረቱ አልጃሲያ ምዕራፍ 45 ቁጥር 23 ላይ ሱረቱ አልጃሲያ ምዕራፍ 45 ቁጥር ሀያ ፈመን ተኸዘ ኢላሃሁ ሀዋ ስሜቱና ዝንባሌውን አምላኩ አድርጎ የያዘውን ሰው አየኸውን ይላል አስተውሉ እዚህ ጋር ወንድሞች እህቶች ስሜቱን ዝንባሌውን አምላኩ አድርጎ የያዘውን ሰው አስተዋልከው ወይ ይላል ማን ነው እስኪ በምድር ላይ ሰው የራሱን ስሜት የራሱን ዝንባሌ አምላኬ ብሎ የሚጠራ ሰው ሰምታችሁ ታውቃላችሁ ፍላጎቱን፣ ስሜቱን፣ ዝንባሌውን አምላኬ ብሎ የሚጠራ ሰው አለ እንዴ? የለም፣ ሊኖርም አይችልም። ነገር ግን ቁርአኑ እየነገረን ያለው ሰው ስሜቱና ዝንባሌውን አምላኩ አድርጎ የሚይዝ መኖሩን ነው። ታዲያ እንዴት አድርጎ ነው ስሜቱና ዝንባሌውን አምላኩ አድርጎ የሚይዘው ከተባለ አምላክ አድርጎ መያዝ ማለት እንላቸዋለን። ትርጉሙ ለአምላክ የሚገባውን መብት ለአምላክ ብቻ የሆነውን ነገር አሳልፎ መስጠት ነው ለሌላ አካል። ስለዚህ ስሜትና ዝንባሌን አምላክ አድርጎ መያዝ ማለት ምንድነው የአላህን ትእዛዝ በሚቃወም መልኩ ከአላህ ትእዛዝ በፊት የስሜትን የነፍስያን ትእዛዝ ማስቀደም፣ የአላህን ክልከላ ትተን ነፍስያችን የምትፈልገውን ነገር መተግበርና እሷም ያስደስሳትን ሁሉ አድርጎ መገኘት ስሜትና ዝንባሌን አምላክ አድርጎ መያዝ ነው ቁርአኑ እየገለጸልን ያለው። ይሄ ነገር ግን የማን መብት ነበረ? የአላህ መብት ነበር እሱ ባዘዘን ነገር ላይ ታዞ ቀጥ ማለት በከለከለን ነገር ላይ ተከልክሎም ጸጥ መጽናት የጌታችን መብቱ ሆኖ እያለ ይሄን መብት ግን አስቀድመን ለማን ሰጠን ለፍላጎት ለስሜት ለዝንባሌ ሰጠን የዛኔ ምን ተብለን ተወቀሰን ስሜትና ዝንባሌውን አምላኩ አድርጎ የያዘ ሰው ተባልን ስለዚህ ወደ መርየምም ስንመጣ አምላክ አድርጋችሁ ይዛችኋል ሲል ቁርአን አምላክ ብላችሁ ስም አውጥታላችሁ ለእሷ ስም አወጣችሁላት ማለት አይደለም ነገር ግን ለአላህ የነበረውን መብት ለጌታችን የሚገባውን የአምልኮ ስርዓት ግን አሳልፋችሁ ሰጣችኋት እያለ ነው ቁርአኑ ምኑን ነው ደግሞ አሳልፈን የሰጠነው እስኪ ከአምላክነት የሚል ከሆነ አንደኛ ከአምላክነት መብቱ መካከል ጥበቃ ማን ነው ጠባቂ አልሐፊዝ ፍጡራንን መጠበቅ የሚችል ማን ነው አላህ ብቻ አይደለም እንዴ ከአላህ ውጪ ጠባቂ አለ የለም ታዲያ ዛሬ ጠብቂኝ የምትባለው ማነች ነው ድንግል ሆይ ጠብቂኝ ቅድስት ሆይ አድንኝ የምትባለው ማነች ጭራሽ በመኪና ላይ ሲለጠፍ ማርያም ኢትዮጵያን ትጠብቃለች ይላል እንደውም ግን ኢትዮጵያ ሲባል አልገባኝም ሰማንያ ሚሊዮኑንም ህዝብ ይጨምር ይሁን ወይም ያንን ጽሁፍ የጻፉ እምነት ተከታዮች ብቻ ይሁን ወይ የተፈለገው ድንበርና ምን እንደሆነ ባለቤቶቹ ናቸው የሚያውቁት ግን ማርያም ኢትዮጵያን ትጠብቃለች ጥበቃው የአምላካችን የአላህ መብት ሆኖ እያለ ይህን ጥበቃ ታዳ ለእሷ አሳልፎ መስጠት እሷን አምላክ አድርጎ መያዝ ነው ወይስ ምንድን ነው ይህ አይደለም ወይ እንላለን ሁለተኛ ምልጃ ምልጃን መፍቀድም ሆነ መከልከል የማን መብት ነው ይሄስ የአምላካችን የአላህ መብት አይደለም ቁል ሊላህ ሸፋዓቱ ጀሚዓ ምልጃ ሁሉ በጠቅላላ የአላህ ብቻ ነው በሊላል ከጌታችን ውጪ ማንም ሊጋራው አይገባም ሀታ ነቢያችን አለህ ሰላት ወሰላም ነገ የውመል ቂያማ አማላጃችን እንደሆኑ እናምናለን አላህ በሳቸው ምልጃ በሳቸው ሸፋዓ ተጠቃሚ ያደርገን ሁላችንንም ነገር ግን ነገር ግን የነቢያችን አለይሂ ሰላቱ ወሰላምን አማላጅነት እንኳን ለማግኘት በነቢያችን አለይሂ ሰላቱ ወሰላም ሸፋዓ በሳቸው ምልጃ እንኳን ተጠቃሚ ለመሆን የምንጠይቀው ግን ሆን አላህን ነው የሚከለክል አላህ ለዚህ መን አስዐዱ الناس ቢሸፋዓቲከ በእርሶ ምልጃ ማን ነው ከሰዎች መካከል እድለኛ የሚሆን ብሎ ሲጠይቃቸው ምናሉ አሉ መልእክተኛው አለህ ሰላቱ ወሰላም መን ቃለ ላኢላሃ ኢላላህ ሙክሊሰን ሚን ቀልቢህ ላኢላሃ ኢላላህ የምትለዋን የምስክርነት ቃል ከልቡ ጥርት አድርጎ አምኖ መስክሮ የሞተ ሰው አሉ አላህ ይፈቅድለታል ወረዲየ ለሁ ቀውላ ንግግሩን አላህ ከወደደለት እንዲማለዱለት ለሳቸው ይፈቅድላቸዋል ማለት ነው ታዳ ወደ ማርያም ስንመጣ ይሄን ተግባር ነው ወይ የሚያደርጉት? እኛ አሁን ማርያም አማላጅ አይደለች። አላህ ከፈቀደላት ማንም ሊከለክላት አይችልም በአማላጅነት ስልጣን። ግን ሰዎች ምን እያሉ ነው? ቅድስቶ ያማልጅኝ፣ ቅድስቶ ያስታርቅኝ። ደማን ሆኗል፣ ፊት ለፊት ወደ ራሷ ሆኗል። አላህ ወይ በመርየም ምልጃ እኔን ተጠቃሚ አድርገኝ፣ በመርየም እንደዚህ እኔን እንደዚህ አድርገኝ የሚል ምንም አይነት ነገር የለም። ቀጥታ ጥያቄው ራሷን መርየምን عليها السلام ሆኗል ስለዚህ አምላክ አድርጎ መያዝ ከዚህ concept አንጻር እንዲይዙት ነው የምንፈልገው ሌላ ትርጉም የለውም ነው አሁን ተግባባን okay። በዚህ ከተግባባን እንግዲህ ወደ አምስተኛው መረጃ እንሂድ ነገ የውመል ቂያማ ዒሳ የሚጠየቀውን ጥያቄ እንግዲህ በማየት ነው እንትን ያለው። አምስተኛ ማስረጃችን ከቁርአን አምላክ ላለመሆኑ ዒሳ አለይሂ ሰላም እዚሁ አየት ላይ የሩቅን ነገር አለማወቁ ነው። የሩቅን ነገር አለማወቁ አምስተኛው ማረጋገጫችን ነው አምላክ ላለመሆኑ። የቱ ጋር ተባለ? እዚሁ ላይ እዚሁ ሱረቱል ማኢዳ ቁጥር 116 ቀጥሎ ምንድን ያለው? ተዕለሙ ማ ፊ ነፍሲ ያለ በዚሁ አየት ላይ በነፍሴ በውስጤ ያለውን እኮ አንተ ታውቃለህ ወላ አዕለሙ ማ ፊ ነፍሲክ በአንተ ውስጥ ያለውን ግን በፍጹም አላውቅም አለ አንተ ዘንድ ያለውን እኔ በፍጹም አላውቅም አንተ ግን በእኔ ውስጥ ያለውን ሁሉ ታውቃለህ ኢነከ አንተ አላሙ ልጉዩብ አንተ ማለት ሩቆችን አዋቂ አንተ ብቻ ነህና የሚል ሲሆን ዒሳ ይህን ምላሽ ይሰጣል አለ so አላህ የሩቅን አዋቂ ከሆነ ዒሳ ምንም ነገር የማያውቅ ከሆነ በየትኛው መስፈርት ነው አምላክ ሊሆን የሚችለው ይሄም በአምስተኛ ደረጃ አምላክ አለመሆኑን ይመሰክርልናል ስድስተኛ ስድስተኛ ሱረቱል ማኢዳ ቁጥር 112 የሐዋርያቶች እምነት የዒሳ ተከታዮች ሐዋርያቶችስ ዒሳ አምላክ ነው ብለው ያምኑ ነበር ወይ እስኪ ለዚህ ቁርአን የሚሰጠንን ምላሽ እንየው ሱረቱል ማኢዳ ቁጥር 112 በማዕራፍ 5 ቁጥር 112 ላይ إذ قال الحواريون ሐዋርያቶችም ባሉ ጊዜ አስታውስ ይላል ሐዋርያቶች ምን አሉ ያ ዒሳ ብነ መርየም አንተ የመርየም ልጅ ዒሳ ሆይ አሉት ገና ሲጀምሩ አዎ ልጅነቱ ለአላህ ሳይሆን ለመርየም ብቻ ስለሆነ አንተ የመርየም ልጅ ዒሳ ሆይ ሀል የስተጢዑ ረቡክ ጌታህ ይችላል እንዴ አሉ ጌታህ ይችላል እንዴ ሀል ተስተጢ አንተ አላሉም እየሰማችሁ ነው እንግዲህ ሀል የስተጢዑ ረቡክ ጌታህ ይችላል እንዴ ሀል ተስተጢ አንተ አንተ ትችላለህን አላሉትም ጌታህ ይችላልን አን ዩነዝለ ዐለይና ማኢደተን ሚነ ሰማ' ከሰማይ ላይ ማዕድን ገበታን ሊያወርድልን ይችላል እንዴ ብለው ሲጠይቁት ሐዋርያቶች እንኳን ዒሳ ምን እንዳልሆነ ያምኑ ነበር ሁሉን ቻይ እንዳልሆነ ያምኑ ነበር ሁሉን የሚችል አላህ ስለሆነ ከጌታቸው ዘንድ እንደ ጥያቄያቸው እንዲወርድላቸው ጠይቀዋል እነዚህ ስድስት የቁርአን አንቀጾች ዒሳ አለይሂ ሰላም አምላክ እንዳልሆነ የመለኮታዊነት ባህሪም በውስጡ እንደሌለው በግልጽ ቋንቋ አስረድተውናል እንግዲህ ከጌታችን ከአላህ ከቅዱሱ ቃል ይሄን ከተረዳን አሁን ወደ ባይብሉ ደግሞ እንግባና ኢንሻአላህ ከባይብልም ማስረጃ የምንለውን ነገር በስፋት እንመለከታለን እስካሁን ስናይ የነበረው ቅዱስ የሆነውን ያህል ነው ማለት ነው እሺ ወደ Bible እንግባ አዲስ ዓለም መሸሻ ነች እንዴቺ አይ ቲንክ ዘ ጋይ ኔምድ ኢሳ ኢን ቁራን ኢዝ ዲፈረንት ፍሮም ጂሰስ ኦፍ ዘ ባይብል ይላል ኖ ማተር ወዘር ሂዝ ዲፈረንስ ኦር ኖ እኛ ቢለያይ ባይለያይ ምንም አይደለም ለኛ እኛ የምንጠራው ኢሳ ግን የመርየም ልጅ ከድንግል የተፈጠረውን ዒሳ ነው እናንተ ኢየሱስ የምትሉት ከመርየም ከድንግልዋ ከእሷ ውጪ የተፈጠረ ወይም ሌላ ከሆነ እሱ ነው ዘማይክ ትነግሩናላችሁ ቁርአን የሚያስተምረው ዒሳ ግን ከድንግሏ ከመርየም አላህ ያለ ሰብአዊ አባት የፈጠረውን ዒሳን ነው maybe different መርየም okay ሁለት virgin ሁለት ድንግሎች ማለት ነው ለነገሩ መጽሐፍ ቅዱስ ውስጥ አምስት ማርያሞች አሉ ይላል <laughs> አምስት ማርያሞች አሉ ይላል ግን አንደኛ አንደኛይቷም ድንግል ነች አላለም ኢሳን ከወለደችዋ ውጪ የያዕቆብ እናት ማርያም ነች የሙሴ እህት ማርያም ነች <laughs> ብዙ ማርያሞች ስላሉ ነው እንደገና አጋንንት ያወጣላት ሰባት አጋንንት ያወጣላት መቅደላዊቷም ማርያም ትባላለች ብዙ ማርያም ስላለ ምናልባት ያስኬዳቸዋል ለዛ ሊሆንላቸው ይችላል እስቲ ወደ ነጥቡ እንምጣ እሺ አሁን ከመጽሐፍ ቅዱስ ኢየሱስ ደግሞ አምላክ ሊሆን እንደማይችል ማረጋገጫው እናያለን አንደኛ ማረጋገጫ ኢንሻአላህ ለዛሬ አላህ ከፈቀደ አንደኛውን ወይም ሁለተኛውን እንጨምርና ቀሪውን ሰዓት የውይይት ሰዓት ነው ምና በሰፊው ይብራራሉ በፕሮግራማችን ማለት ነው። ሁለት ነው የምንመለከተው ማለት ነው። አንደኛው ነጥብ ስለ አምላክ አንድነት ማስተማሩ ዒሳ አምላክ አለመሆኑን የምንረዳው በራሱ የቱ ራፍ 12 ከ32 ሀሳባችሁ ወደ ነይ ይሁን አብሽሩ ረባሾች እንደ እድሜያቸው ይረብሹ። እናንተ ሀሳባችሁን ብቻ ወደ እኔ ያድርጉና ተከታተሉ። አሁን ወደሚያምኑበት ወደ Bible ኣቸው ገብተናል። ምናልባት ይሄም Bible የሳውዲ አረቢያ Bible ሊሆን ይችላል። እናንተ ብቻ ተከታተሉኝ። ማርቆስ 12 ከቁጥር 28 እስከ 32 ባለው ላይ እንዲህ ይላል። ከጻፎችም አንዱ ቀርቦ ሲከራከሩ ሰማና መልካም አድርጎ እንደመለሰላቸው አስተውሎ ከሁሉ ፊተኛይቱ ትእዛዝ ማናችይቱ ናት ብሎ ጠየቀው ኢየሱስም መልሶ እንዲህ አለው ስሙ ከትእዛዛቱ ሁሉ ፊተኛይቱ አለ ኢየሱስ ከትእዛዛቱ ፊተኛይቱ እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው ጌታ አምላካችን አንድ ጌታ ነው አንተም በፍጹም ልብህ በፍጹም ነፍስህ በፍጹምም ሐሳብህ በፍጹምም ኃይልህ ጌታ አምላክህን ውደድ የምትል ናት። ፊተኛይቱ ትእዛዝ ይህች ናት። ሁለተኛይቱም ባልንጀራህን እንደ ውደድ የምትል እርሷን የምትመስል ይህች ናት። ከነዚህ የምትበልጥ ሌላ ትእዛዝ የለችም። ጸሐፊውም መልካም ነው መምህር ሆይ አንድ ነው ከእርሱም በቀር ሌላ የለም ብለህ በእውነት ተናገር ካለው ይላል። አሁን እዚህ ጋኛው የምንፈልገው ኃይለ ቃል የትኛው ነው? እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው። እናንተም እዚህ room ውስጥ ያላችሁ ስሙ። ጌታ አምላካችን አለ ዒሳ عليه السلام። ጌታ አምላካችሁ አላላቸው ምንድን ያለው? ጌታ አምላካችን። ሶ ይህ አንድ ጌታ ይህ አንድ እግዚአብሔር የማን አምላክ ጭምር ነው? የኢየሱስም አምላክ ጭምር ነው የኢየሱስም ጌታ ጭምር ነው ተግባባን ምክንያቱም ምንድነው የሚለው ጌታ አምላካችን ይላል ጌታ አምላካችን ኢየሱስ አንድ ላይ ራሱን ከነሱ ጋር ከቶ ጌታ አምላካችን እያለ ነው ጌታ አምላካችን ስለዚህ የራሱም አምላክ የራሱም ጌታ አንድ እግዚአብሔር ነው ብሎ በማስተማሩ እንዴት አምላክ ሊሆን ይችላል? በተለይ እችን ከአረብኛው Bible ላይ ልጠቅስላችሁ ፈልጋለሁ። እየተከታተላችሁኝ ነው? እስኪ አንዳንድ ጻፉልኝ። okay። ከአረብኛው Bible ላይ ደግሞ ላንብብላችሁ። ይሄ ቃል በምን አይነት መልኩ እንደተቀመጠ ማለት ነው። የማርቆስ ምን ይላል አረብኛው? አየቱ ወሲየቲን ሂየ አወለል ኩል كتزازات اللو في تنيايتو يتنيايتو نش بلو سيطيقو فأجابه يسوع يسوع نمي بالو باربين يو بايب الله يسوع إلى الجيسس عيلم يسوع يسوع من ديه بلو ملس الأول كل الوصايا كتزازات اللو يمجمر يو إلال هي اسوى منج اسمع يا إسرائيل إسرائيل هو اسمع الرب إلى هنا رب واحد الرب إلى هنا الرب إلهكم على لتشوم الرب إلهنا تملكتون غري جيتا ملاكاتشن إله واحد عند ملاكنو وتحب رب إلهك من كل قلبك جيتا ملاكهن بفتصم لبل تودونو ومن كل نفسك بفتصم نفسه ومن كل فكرك بفتصم حسابه ومن كل قدرتك بفتصم هايله لتودونو وهذه هي الوصية الأولى يهي مجمرايت تأزاز نتشلال والثانية مثلها هلتن يأيتو أن نصوان يمت مسلو دقمو وهي من دنج تحب قريبك كنفسك بالن جراهن وداجهن عند نفسه ودد يمتلنج ليس وصية أخرى أعظم من هاتين كالنزي تزازو تبلت يلم فقال له الكاتب صحافي منالو جيدا يا معلم قلت መምህር ሆይ የተናገርከው በጣም ጥሩ ነው መልካም ነው ሊአና ላሃ ዋሂዱን ሊአና ላሃ ዋሂዱን አላህ አንድ ነው ይላል አላህ አንድ ነው ወለይሰ አኸሩን ሲዋህ ከአንድ አላህ ውጭ ሌላ አምላክ የለም አሉ አላህ ምንድን ነው አንድ ነው ከሱ ውጭ ሌላ የለም ሱብሓናላህ ታዳ ከዚህ የበለጠ ደሊል ምንድን ነው የሚፈልጉት ማለት ነው የደህንነት ቁልፉ የኢየሱስን ጌታ የኢየሱስን አምላክ አላህን ማምለክ ነው ተብሎ በግልጽ ቋንቋ ይሄ ነው መልእክቱ አለው አላህ አንድ ነው ብሎ ግን እኛ እግረ መንገድ የምንጠይቀው ከዛ ቀጥሎ ያለው ትእዛዝ ግን ባልንጀራህን እንደ ራስህ ውደድ የሚል ነው ይላል ከትእዛዛት ሁሉ ይላል ምን ነው ከአላህ መብት ቀጥሎ የባልንጀራ መብት ይቀድማል እንዴ? is it fair ይሄ አግባብነት አለው ብላችሁ ታምናላችሁ እውነት የመርየም ልጅ ዒሳ ከአላህ መብት ቀጥሎ የባልንጀራን መብት ነው በሁለተኛ ደረጃ ያስቀመጠው አምላካችን አላህ ግን በቅዱስ ቃሉ ላይ ወአዕቡዱላህ አላህም በብቸኝነት ተገዙ ወላ ቱሽሪኩ ብሂ ሸይአ በእሱ አምልኮ ላይ ማለት ነው ምንም ነገር እናታጋሩ ካለ በኋላ ወቢልዋሊደይን ኢሕሳና ለወላጆቻችሁ መልካምን ስሩ ነው ያለው አዎ በሁለተኛ ደረጃ መቀመጥ ያለበት ወላጅ ነው እንጂ ባልንጀራ አይደለም እንዴት እንዴት ሆኖ በየትኛው ትርጓሜ እንዴት ሆኖ ነው ከአላህ መብት ቀጥሎ ባልንጀራ መብት የሚኖረው ወላጆች አልሆኑ በስተቀር ለኛ መገኘት ለኛ መፈጠር ሰበቦቹ ማን ናቸው እናትና አባቶቻችን አይደሉም እንዴ እነሱ እያሉ ባልንጀራ ይጠቀሳል ቁርአን ግን የጠቀሰው ይህንን ነው ኢነ ሪደላህ ቢሪደል ዋሊደይን ይላል ለዚህ ነው የአላህ ውዴታ የሚገኘው ወላጆች ደስ ሲላቸው ነው ወኢነ ሰኸጠላህ የአላህም ቁጣ የሚገኘው ቢሰኸጥል ዋሊደይን ወላጆችን በማስቆጣት እነሱን በማስኮረፍ ነው ነው የሚለው ሁለተኛ መብት የወላጆች መብት ነው የወላጆች መብት ነው መቀመጥ ያለበት ነቢያችን አለይሂ ሰላቱ ወሰላምን በሀዲሳቸው አበክረው ያስተማሩን ይህንን ነው አልጀነቱ ታሕተ አቅዳሚ ልኡመሃት አሉ እንጂ ታሕተ አቅዳሚ አስዲቃ አላሉ ጀነት ያለችው በእናት እግር ስር ነው ብለው አስተማሩ እንጂ በባልንጀራህ እግር ስር ነው አላሉ በእናት እግር ስር ነው ሲሉ ምን ማለት ነው እናትህን ተንከባክበህ የሚያስፈልጋትን አሟልተህ መልካም ንግግርን ቃላትን ተናግረህ ግዳጅህን ስትፈጽም ነው ከጌታህ መብት ቀጥሎ የወላጅ መብት ይከተላል እንጂ የባልንጀራ መብት በየትኛውም logic ሊሆን አይችልም ኧረ ባልንጀራዬ እንደ ሚስቴስ ሀቅ ይኖረዋል ሚስቴስ ከባሏ በላይ የባልንጀራዋ የጓደኛዋ ሀቅ ይኖራታል እንዴ እንዴት ነው ይሄ ነገር አስቡበት ለማንኛውም ወገኖች መጽሐፋችሁ ላይ የተቀመጠው ነገር ምንድን ነው የሚለውን አስቡበት እዚህ ጋር ግን በግልጽ ቋንቋ አምላካችን አላህ እየጻፈ ነው አማኑኤልና አዲስ አለም እንደውን ሲ ትንሽ صبر አዳምጡና صبر አድርጉና አዳምጡ መጨረሻ ላይ መጠያየቅ እንችላለን እና እጃችሁንም ትንሽ صبر አስተምሩት አንዳንድ ጊዜ mic ያዙ mic ያዙ ሲባሉ አፋቸው صبر ያደርጋል ብዙ ጊዜ ለነገሩ ማዳመጥ ነው የሚያስፈልገው ዝም ማለት ነው። መንሶመተ ነጃ ነው የሚባለው አይደል? ጸጥ ያለ ሰው ይድናል ይባላል። ለእጃችሁም ትንሽ صبر አስተምሩት። አንዳንዴ የምጽፉት ራሱ ከእውቀታችሁ በላይ የሆነ ነገር ነው። ስለዚህ መጨረሻ ተሰጥቷችሁ በማይክ መናገር ትችላላችሁ፣ እንደዚሁም መጻፍ ትችላላችሁ። አሁን ሁላችንም በስርዓት እንድንማርበት በአደብ ብታዳምጡ ጥሩ ነው። ልቀጥል እንግዲህ ኢንሻአላህ ሌላው እንደዚሁ ዮሐንስ ወንጌል 17 ከቁጥር 1 እስከ 3 ሁለተኛ ማስረጃ አሁንም ስለ አምላክ አንድነት ባስተማረው ትምህርት ላይ ዮሐንስ ወንጌል ምዕራፍ 17 ከቁጥር 1 እስከ 3 ያለው ማረጋገጫችን ነው ምን ይላል በዮሐንስ ወንጌል 17 ከ1 እስከ 3 ኢየሱስም ይህን ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ አባት ሆይ ሰዓቱ ደርሷል ልጅህ ያከብር ዘንድ በስም ሁሉ ላይ ስልጣን እንደሰጠኸው ለሰጠኸው ሁሉ የዘላለምን ህይወት ይሰጣቸው ዘንድ ልጅህን አክብረው እውነተኛ አምላክ ብቻ የሆን ካንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህቺ የዘላለም ህይወት ናት ይላል አስተምሩ አስተውሉ ምን አለ እዚህ ጋር እውነተኛ አምላክ ብቻ የሆንክ አንተን የላከውንም እየወት ናት በተለይ ይህ አባባል በ1980ው ቀላል የአማርኛ ትርጉም ላይ ምንድን ነው የሚለው ብቻህን እውነተኛ አምላክ የሆንከው አንተንና የላከውን ኢየሱስ ክርስቶስን ማወቅ የዘላለም ህይወት ነው ይላል ብቻውን እውነተኛ አምላክ የሆንከው አንተን አለ ማንን ብቻህን እኮ ነው ያለው ከኔ ጋር አላለውም ወይም ሶስታችን አንድ ላይ አላለም ብቻህን እውነተኛ አምላክ የሆንከው አንተንና የላከውን ኢየሱስ ክርስቶስን በማወቅ ነው ብቻውን እውነተኛ አምላክ السلام عليكم ورحمة الله وبركاته أبو هيدر السلام عليكم يا جماعة يسمعنا السلام عليكم السلام عليكم አቡ ሀይደር ማይክ ለቀሃል አቡ ሀይደር mic ለቃለሁ አዲስ አለምና አማኑኤል ደግሞ ያው እጃችሁን አውጡና አቡ ሀይደር ሲጨርስ mic ወስዳችሁ እናንተም የራሳችሁን ማስረዳት ነው። ዝም ብሎ ተደብቆ መቸክቸኩ ምንም አይሰራም። እናንተ evidence ካላችሁና confidence ካላችሁ ወጥታችሁ እንደሱ ማስረዳት። okay የምትጠይቀውንም ጥያቄ በ mic ጠይቀዋ፣ በ mic ጠይቀው። ለምን አቡ ሀይደር እስከሚገባ ነው إن شاء الله። አቡ ሀይደር ሲመጣ mic እለቃለሁ። እጃችሁን አውጥታችሁ የምትጠይቁት ጥያቄ ካለ እጃችሁን አውጥታችሁ በስነ ስርዓት ጠይቁ። ያለዛ ለመረበሽ ነው፣ እኛ እንማርበት። ያው በ red ትቀመጣላችሁ ማለት ነው አርፋችሁ። አቡ ሀይደር إن شاء الله mic free። سلام عليكم። okay አሁን ያሳየኛል ያው የምጽፉትን ሁሉ okay። እና ይሄም ዒሳ عليه السلام ካስተማረው ትምህርት አንጻር የአንድ አምላክን ጌትነት በግልጽ ቋንቋ ተናግረዋል ማለት ነው ሶስተኛ ማስረጃችን ዒሳ عليه السلام አሁንም ስለ አንድ አምላክ ባስተማረው ትምህርት ላይ ማለት ነው አምላክ አለመሆኑን የምንረዳበት የት ነው ማቴዎስ አራት ከቁጥር ስምንት እስከ አስር የሰይጣን ፈተና ላይ ማለት ነው የሰይጣን ፈተና ላይ በማቴዎስ ወንጌል ምዕራፍ አራት ከቁጥር ስምንት እስከ አስር ደግሞም ዲያብሎስ እጅግ ረጅም ወደሆነ ተራራ ወሰደው ይላል ማንን ዒሳን አለህ ሰላም ክርስቲያኖች አምላክና ፈጣሪ ብለው የሚያመልኩትን ዒሳን እጅግ ረጅም ወደሆነ ተራራ ወሰደው የዓለምንም መንግስታት ክብ ሁሉ ክብራቸውንም አሳይቶ ይላል ከዛስ ወድቀህ ብትሰግድልኝ ይህን ሁሉ ሰጥሃለሁ አለው ይላል ወድቀህ ብትሰግድልኝ ማን ለማን ነው የሚሰግደው ሱብሓንላህ ተዓላ አላሁ አን ዛሊከ ዑሉወን ከቢራ ወድቀህ ብትሰግድልኝ ይህን ሁሉ ሰጠሃለሁ አለው ከዛ ምን አለው ያን ጊዜ ኢየሱስ ሂድ አንተ ሰይጣን ለጌታህ ለአምላክ ስገድ እርሱንም ብቻ አምለክ ተብሎ ተጽፏልና አለው ይላል ሂድ አንተ ሰይጣን እ ለጌታህ ለአምላክህ ስገድ እርሱንም ብቻ አምልክ ተብሎ ተጽፏል አለው ይላል የአረብኛው ምን ይላል ثم أخذه أيضا إبليس إلى جبل عال جدا በጣም ከፍ ወዳለ ተራራ ላይ ኢብሊስ ዒሳን ይዞት ወጣ ይላል ወይም አምላክን እንበለው እንግዲህ በእነሱ አስተሳሰብ አምላክን ኢብሊስ ይዞት ወጣ ወአራሁ ጀሚዑ መማሊክ አልዓለሚ ወመጅደሃ አጠቃላይ የዓለምን ንግስታቶች እንደዚሁም በውስጧ ያሉትን ሀብቶች ካሳየው በኋላ ማለት ነው ወቃለ ለሁ ምን አለው አዕጢከ ሀዚህ ጀሚዕሃ إن خررت وسجدت لي ሁሉንም እሰጥሃለው አጎንብሰህ ከሰገድክልኝ አለው አጎንብሰህ ከሰገድክልኝ حينئذ قال له يسوع የዛኔ የሱዕ ምን አለው اذهب يا شيطان አለው አንተ ሸይጣን ወይ ሂድ አለው ሊአነሁ መክቱብ ሊረቢ ኢላሀከ ተስጁድ ወኢያሁ ዋሕደሁ ታዕቡድ ለጌታ አምላክ ብቻ ትሰግዳለህ እሱም ብቻ ታመልካለህ ብሎ መለሰለት ይላል እና ከዚህ በላይ ለእናንተም እኛ ምን ብለን እንደምንመልስላችሁ እኔ እንጃ አላህ የእውነቱን ጎዳና ያሳያችሁ ከማለት ውጪ ምን ይባላል እስቲ ሌሎች ነጥቦችን إن شاء الله ለሌላ ቀን እንግዲህ post እናደርጋቸው ሌላ ቀን ፓስት ፖ እንዲሆንና የዛኔ ከተላለፈ በኋላ ቀሪውን እናያለን Bible ገና አልተነካም already ከ Bible ገና አልተነካም መጀመራችን ነው እሱም በ part one ላይ ኢሳ ካስተማረው ትምህርት ስለ አምላክ አንድነት መግለጹ የሚለው ላይ ያለ ነው إن شاء الله ገና በሰፊው እንዳስሰዋለን Bible ኡ አልተነካም ስለ ዲናችን በስፋት ቅድም አይተናል Bible ም ተናግረናል እስኪ አሁን እንግዲህ መጠየቅ የምትፈልጉ ካላችሁ መወያየት የምትፈልጉ እጅ እናውጣ ወንድሞች እህቶች እንዲሁም ወገኖች እንጠያየቅ አላህ የእውነቱን ጎዳና ይለግሳችሁ ምን አልከኝ አዲስ አለም አቤት አቤት ታሳዝናለህ ማዛባት እኮ የትም አያደርስም ይላል አንድ ነገር ሲጨመር ሲቀነስ ወይ ሲዛባ ማስተካከል የእናንተ ድርሻ ነው ማስተካከል የእናንተ ድርሻ ነው እናንተ ቅዱስ ቁርአን የአማርኛ ትርጉሙን ስታነቡ የተሳሳተ ወይም ደግሞ ሆን ብላችሁ የዘለላችሁት ነገር መኖሩን ስናስተውል እኛ ነን የምናስታውሳችሁ እዚህ ጋር ዘላችሁታል እንላችኋለን አለበለዛ ዝም ብሎ መጽሐፍ እንዳልከው እውነት ነው የትም አያደርስም አዲስ አለም እና please እንደው የሰው صبر ከምትፈታተን አእምሮህን ተጠቀምበት የምታውቀው ነገር ካለ ደግሞ ወደ mic ውጣና አካፍል ከሌለህ ደግሞ በአደብ አዳምጥ አስተምር ነቢያችን አለህ ሰላት ወሰላም ምን አሉ መሰለህ ምክሩ ላንተም ይጠቅመሃል كن معلما አሉ ከቻልክ አስተማሪ ሁን አሉ እውቀት ሰጪ ለሌሎች የምትለግስ አስተማሪ ሁን አው ሙተአሊመን ካልቻልክ ደግሞ ተማሪ ሁን አሉ እውቀትን የምትቀስም ተማሪ ሁን ይህንን ካልቻልክ አው ሙስተሚዓን ያለህ አማራጭ ሶስተኛው ምንድን ነው አዳማጭ ሁን አዳማጭ ሁን አሉ ወላ ተኩን ራቢዐን ፈተህሊክ አራተኛ አትሁን ትጠፋለህ ነው ያሉ እውነትም ከነዚህ ከሶስቱ ውጪ ሰው እንዴት እውቀት ይገበያል ቅዱስ ንግግራቸው ይሄንን ያመላክታል ሰው ከቻለ ያስተምራል ካልቻለ ይማራል ካልሆነ ያዳምጣል ያዳምጣል ካልቻለስ ምን ያደርጋልሽ አራተኛው ይጠፋል እንጂ መስማት እንኳን አልችልም የሚል ሰው ይጠፋል ማለት ነው እና ይሄንን ካስተዋልክበት ይሄ ቅዱስ ንግግራቸው ላንተ በቂ ምክር ነው እና እውቀቱ ካለህ እኛ አሁን ባስተማር ነው ላይ የተሳሳተ ነው ካልክ አንድ ነገር አዲስ አለማስብ እዚህ room ውስጥ አሁን ቢያንስ ወደ 250 ሰው አለ ይሄ 250 ሰው ሁሉ በእኔ ትምህርት እኮ ገደል እየገባ ነው ማለት ነው አንተ በምታስበው ግን አንተ ምን እያረክ ነው 250 ሰው ሲሳሳት ግን እየቀለድክ ነው ማለት ነው እንግዲህ የተግባሩ ተሳታፊ ሆነሃል ማለት እኮ ነው አይ እንደው ለአንድ ነፍስ ግድ ይለኛል የምትል ከሆንክ ደግሞ ለሁለት መቶ ውስጥ እንዴት ነው ግድ የማይልህ? እጅ አውጣና አስተካክላ። ቁም ነገሩ እዚህ ጋር ነው። ቁም ነገሩ እዚህ ጋር ነው። ከሁለት መቶ በላይ ላለው ሰው ስትል እጅ አውጥተህ ተናገር። ካልቻልክ ደግሞ የሚችሉ ሰዎችን አምጣ። እውቀት ያላቸውን ጋብዛቸው። አዋቂዎች፣ ስርዓት ያላቸው ይወያዩ። ይህንንም የማትችሉ ከሆነ ጠይቁ። በቃ ጠይቁ። እሱን የማትችሉ ከሆነ ደግሞ በዝምታ አዳምጡ ተባላችሁ። አረ ማዳመጡም ዝምታውንም አንችለውም ከተባለ ያለው በክብር room ኡን ለቆ መውጣት ነው። እንሳደባለንም ካላችሁ እንግዲህ ለእኛ أجر እየሰጣችሁን ነው። ለእናንተ ባይገባችሁም አላህ የእውነቱን መንገድ ያሳያችሁ። እሺ አቡ አሚራ mic free السلام عليكم ورحمة الله وبركاته إن شاء الله السلام እና ኢንሻአላ እኔ አንድ ያልገባኝ ነገር ስላለ ኢንሻአላ ለመጠየቅ ፈልጋለሁ። በዚህ አይነት ቻንስ እንግዲህ እድሉ በማግኘታችን አልሐምዱሊላህ። ወላሂ ያው ጠይቁ ብለ ቻንሱን ስለሰጠህን በጣም እናመሰግናለን። ያ ጀማዓ በዚህ እና በዚህ ጊዜ ወላሂ መጠቀም አለብን። በተለይ ወንድሞቻችን በሚገቡ ጊዜ ወንድማችን አቡ ሀይደር ጥሩ ትምህርትና ጥሩ እውቀትን ከሁለቱንም እምነት ማለት የክርስትናና የእስልምናን ሃይማኖት ያው እያስተማረን ትክክለኛው እምነት ምን እንደሆነ እያሳወቀን ነው። እንሻአላ አላኩል ወደ ቀጥታ ወደ ጥያቄ የገባለሁኝ። እንሻአላ የእኔ ጥያቄ የሚሆነው ምንድን ነው ወንድማችን አቡ ሀይደር ለምንድን ነው ቄሶች ቄሶች ለምንድን ነው አደራህን እንግዲህ ይሄ ጥያቄ የነሱ ነው እንዳትለኝ ይሄ ጥያቄ የነሱ ነው እንዳትል አላህ እውቀቱን ከሰጠህ አስታውሰን እና ኢንሻአላህ ምንድን ነው ቄሶች ብዙ ጊዜ ያማትባሉ ማለት መስቀል አውጥተው ክርስቲያኖችን ምን ያደርጋሉ ያማትባሉ ይህ ማማተብ በክርስትና መጽሐፍ ውስጥ አለ ወይ በክርስትና ሃይማኖት አለው ወይ እንደዛ የሚል ማለት ነው እና ቄሶች አንዳንድ ሰዎች ይመጡና አገር ቤት እንዳየ ነው ከኪሳቸው አውጥተው ግንባሮቻቸውን ያማትቧቸዋል ይህ ስርዓትና ደንብ በመጽሐፍ ቅዱስ ትእዛዝ አለ ወይ የሚለው ነው ማይክ ፍሪ ወሰላም አለይኩም وعليكم السلام ورحمة الله وبركاته حبيبي دلا جزاك الله አዲስ አለም ከእስር ተፈታህ እንኳን ደስ አለ እስረኛ እንግዲህ በመሀል አልጠየቅንም ብርቱካንም ምንም ይዘን ያው የአላህን ቃል ይዘን ነው እንግዲህ እኛ የምንጠይቀው አቡ አሚራ ይሄ የቄሶች ነው ይሄ የክርስቲያኖች ነው እንዳትለኝ አልከኝ ቅድሚያ እንዴ ታዳ የነሱ ጥያቄ ከሆነ እሺ ምን ልበልህ እኔ እኔ ከተጠየቅኩኝ እኔ መልሳለሁ እነሱ መጠየቅ ያለባቸው ከሆነ ምን እልሃለሁ ታዳ ለነገሩ እኔ Bible ላይ አላገኘሁትም ኦሬዲ መስቀልን ተሳለሙ የሚል ነገር በ Bible ውስጥም አላገኘሁኝም ወይም መከሌ መስቀልን ይሳለም ነበረ በሐዋርያቶች እጅ የሚል ነገር አላገኘሁም ስለዚህ generally ካንተው ጎን ሆኜ ምን ክርስቲያኖችን መስቀልን የምትሳለሙበት ምክንያቱ ምንድን ነው መጽሐፍ ቅዱሳዊ ምንጭ አለው ወይስ ሌላ ምንድን ነው ብለን መጠየቅ ነው የሚሻለው ያው እሺ ጫጫታውን አቁሜዋለሁ መዲና fan እያስቸገረኝ ነው ያው ብዙ ጊዜ ፒሲኤ ስለሚግል fan ሳልሰካ አልጠቀምም እና fan ኡን ስሰካው ነው እንግዲህ ወፍጮ ቤት ይመስል ሞተሩ ይነሳል በዛ ሰበብ ነው አሁን ነቅየዋለሁ እና ከዚህ አንጻር መጽሐፍ ቅዱሳዊ መሰረት አለው ወይስ የለም ብለን አንድ ላይ በጋራ እንጠይቃለን ለነገሩ አላህ አውፍ በለን በህፃንነታችን እኮ እኔም አድርጌዋለሁ አይረሳንም ከሩቅ ቄስ መጣ ሲባል ያው ያ ተጽዕኖ ማን ይቀድማል እየተባለ እየተሽቀዳደምን ሄደን መስቀል እንስም ነበረ በጥቁሩ ራሱ በተለይ እንፎካከር ነበረ። እኔ አንገቴ ላይ በተለይ አራት ቦታ ጥቁር ስላለብኝ ክርስቲያን የሆኑ የዛኔ ብይ የምንጫወት በህፃነት ጓደኞች ካሉ ያንተ ሁለት ቦታ ነው፣ እኔ እኮ አራት ቦታ ነው የሳመችኝ፣ እኔ አራት ቦታ አለብኝ፣ እኔን ትወደኛለች የበለጠ እቃ እሱም ያምናል ሙስሊሙን ጻድቅን የበለጠ ትወደዋለች እያለ ማለት ነው። ያው ማርያም የሳመችው ይሉ ነበር ጥቁር ነገር ሲኖር። አልሐምዱሊላህ ግን አላህ አሁንም በእውነቱ ላይ አድርጎናል እስከ ፍጻሜው አላህ ኢስላምን ይጠብቅልን ስለዚህ መስቀል መሳለም የሚባለው ነገር መጽሐፍ ቅዱሳዊ መሰረት አለው ወይ ብለን ክርስቲያን ወገኖቻችንን እንጠይቃለን የይሆዋ ምስክሮች ግን ጀሆቫ ዊት አትቀስቅስ ጀሆቫ ዊትነሶች ግን ማለት ነው ሁቡ ምን እያልክ ነው አሀ ለዚህ ነዋ ምንድን ነው ቆራረጣችሁት አሀ ለዚህ ነው የይሆዋ ምስክሮች ጀሆቫ ዊትነሶች ግን ይህንን በተመለከተ የጻፉት ጽሁፍ አለ ኦሬዲ መጽሐፍ መስቀልን ራሱ አንገት ላይ ማድረግ መጽሐፍ ቅዱሳዊ መሰረት እንደሌለው ይናገሩና አንድ logic ያመጣሉ መስቀልን መሸከም እንደሌለብህ አንድ ሰው አባትህን አንድ ሰው አባትህን በመሳሪያ ቢገለው ወይ በገመድ አንቆ ማለት ነው ህይወቱን ቢያጠፋው ይላሉ ያንን መሳሪያና ገመድ ይዘህ ትዞራለህ ወይ ይላል እሺ አትልም የዛን አንተ እንዴት ትላለህ ታዲያ እንዴት ጌታችን ብላችሁ የምታምኑበት የሞተበትን መስቀል ተሸክማችሁ ትዞራላችሁ ይላሉ የይሖዋ ምስክሮች ሁቡላህ ምን አልክ ነዋ እንዲህ ያስታጠቀች አላህ ይህዲክ ናም መርየምን በጣም ወዳታለሁ እወዳታለሁ አላህን የማመልክና አላህን የምገዛ ከሆንኩ ደግሞ ትወደኛለች እሷ እኔም እያለች ነው እዚህ room ውስጥ ያለችው መርየም እና መርየም አለይህ ሰላምን በጣም ነው በጣም ነው የምንወዳት የአላህ ሰላም በእሷ ላይ ይሁን አላህ ከዓለማት ሴቶች የመረጣት ዒሳን በድንግልና እንድትወልድ ከልጅነቷ የተንከባከባት በቅድስና ያደገች እናታችንም እህታችንም ነች። ሁላችንም እንወዳታለን። የአላህ ሰላም በእሷ ላይ ይሁን። እኛም በአላህ መንገድ ላይ እስከ ጸናን ድረስ እሷም ትወደናለች። አዲስ አለም እኛም bye ብለናል። አላህ የእውነት ጎዳናውን ያሳየህ ወገናችን። ሌላም ጊዜ ስትመጣ እባክህ እንደው አንዳንድ ነገሮችን ከምትጽፍና ከምታስቸግረን mic ገዝተህና አብሽር አብሽር አዲስ አለም ማይክ ገዝተህና እንነጋገር አላህ ወደ አንድ ጎዳና ሊያመጣን ይችላል خطاب ማይክ ፍሪ ሰላም አለይኩም ይሰማል አንዳንድ ስጡኝ ምዕራፍ ባባሉ ማለት ነው አይሰማም አንዳንድ ስቱ ከአብርሃም በፊት እኔ ነበር ከአብርሃም ኢየሱስ ከነበረ ማለት ነው ወለደው አፈጠሩ ማለት ነው በአብርሃም በኋላ ከሆነ ማለት ነው ከሙሳ በኋላ ከሆነ ያው መሬም እንደተወለደ በተአምር ይገልጽልናል ማለት ነው ከአብርሃም በፊት ከሆነ ግን ለማን ህዝብ ነው የተላቀው? እንግዲህ ከሙሴ በፊት ከሆነ አሁን ያለበት ከሆነ ያው ለእስራኤል ከእስራኤል ለጠፉት በጎች ማለት ነው። ሰላም አለይኩም ኸጣብ ድምጽህ እንደ ይሰማል እንደ ገባ ይላል። ገባ ወጣ ነገር ነው ግን የተረዳሁ መሰለኝ። ዒሳ አለህ ሰላም ከአብርሃም በፊት ነበርኩ ብሏል የሚለውን የዮሐንስ ወንጌል ምዕራፍ ስምንትን ይጠቅሱታል ከአብርሃም በፊት ታዳ ከነበረ ለማን የተላከው እሱ ለእስራኤል ቤት ለጠፉት በጎች በቀር አልተላኩም እያለ እንደዛ ነው ጥያቄ ካልሆነ ማይክህን አስተካክለህ ኢንሻአላህ mic ይዘህ ድጋሚ መጠየቅ ትችላለህ okay yes። ስለዚህ እንደዛ ነው ጥያቄ by the way ቅድሚያ ይሄ ጥቅስ ያለው Bible ውስጥ ነው በእኛ በቁርአናችን አይደለም አሁን ጉዳዩን የምናየው እንደ Bible እንጂ እንደኛ አይደለም ማለት ነው ሁለተኛ ክርስቲያኖች ይህን ጥቅስ የሚጠቀሙበት ኢየሱስ ከአብርሃም በፊት ነበረ ሲሉ መሬት ላይ ይኖር ነበር ተልኳል ለማለት እኮ አይደለም አምላክ ነበረ ለሚለው ማስረጃ ነው እነሱ የሚጠቀሙበት ከአብርሃም በፊት ነበርኩ ስላለ አምላክ ነበረ ለሚለው ሀሳብ ነው so ከአብርሃም በፊት ኖር የአምላክነት ባህሪ ነው ወይ ብለን ነው የምንጠይቃቸው ከአብርሃም በፊት መኖር የአምላክነት ባህሪ ነው ወይ አይደለም መላይካዎችም እኮ ነበሩ ጥንትም የነበሩ ናቸው ስለዚህ የእነሱ መኖር አንደኛ አምላክ አያሰኝም ሁለተኛ ከአብርሃም በፊት ነበርኩኝ ሲል ምን ማለት ነው በውሳኔ ረገድ ነው ወይስ በህልውና ነው አለም ሳይፈጠር በፊት አስቀድሞ አላህ ዘንድ እኛ ተወስነናል በአደም ጀርባ ላይ ደግሞ በሩሃችን ወይም በዘራችን ነበርን ያ ግን ውሳኔውን ያሳያል እንጂ ሀልወትን ወይም ህልውናችንን አይገልጽም ዒሳስ ነበርኩ ሲል በህልውናው ነው ወይስ በውሳኔ ብለን ልንጠይቃቸው ይገባል ማለት ነው እና እነሱ እንዳሰቡት አምላክነቱን ያስረዳል የሚለው እንኳን በፍጹም ሊሆን የማይችል ነው አንተ እንዳልከው ምድር ላይ ይኖር ነበር ተልኳል ለሚለው አባባላቸው አይደለም ያ ከሆነ በእርግጥ ለማን ተላከ ታዳ ብለን ልንጠይቅ እንችላለን ማለት ነው انت ابو اميره ما يكفي السلام አለይኩም ወረህመቱላሂ ወበረካቱ። ያው እንግዲህ እስከ ዛሬ የቀረቡበትን ቀዳ ዛሬ ያወጣው እና ኢንሻአላህ አላህ ወፍቃችሁ። ወላሂ ይህንን ፕሮግራም የምትሳተፉ ሰዎች ወላሂ በጣም እድለኞች ናቸው። እኛ በስራ ምክንያትም በተለያዩ ሀጃ አላገኘንም። ዛሬ እንግዲህ ስለተገኘ እንግዲህ የተቻለውን ነገር እንሻላ። እንማማራለን። ቀጥታ ወደ ጥያቄ ገባለሁ እንሻአላ አላኩሊሃል ብዛኛው ሱረቱል አልማህዲ ምዕራፍ አምስት ቁጥር አስራ ሰባት ላይ ቁጥር አስራ ሰባት ላይ አላህ በቁርአን እንደተናገረው ያው አጥራርጌ ነው ወደ ጥያቄ የምገባው እንዳለ አይደለም የማነበው ምን ይላል በውስጣቸው እስካለው ድረስ በእነሱ ላይ ተጠባባቂ ነበርኩ በውስጣቸው እስካለው ድረስ በእነሱ ላይ ተጠባባቂ ነበርኩ ይላል። ተጠባባቂ ነበርኩ ማለቱ እንዴት ነው የሚጠባበቀው? ምንድን ነው የሚጠባበቀው? እያስተማርኩ ነበር ለማለት ነው ወይስ ተጠባባቂ ነበርኩ ሲባል እንዴት ነው? mic free። ወሰላም አለይኩም። ግልጽ ነው አቡ ሀይደር? ግልጽ ነው? okay። ያው ምዕራፍ አምስት ምዕራፍ አምስት ቁጥር አስራ ሰባት ላይ ቁጥር መቶ 117 ሰባት ላይ እና ኢንሻአላ ያው ሁሉንም ለማንበብ ያው ኢንሻአላ ያው ምንድነው ኢሳ አለይሂ ሰላም የሚናገረው እዚህ ጋር ያው ውስጣቸው እስካለው ድረስ በእነርሱ ላይ ተጠባባቂ ነበርኩ በእነሱ ላይ ተጠባባቂ ነበርኩ የሚለው ነው እንግዲህ ባነሳይን ጊዜ አንተ በእነሱ ላይ ተጠባባቂ ነበርክ አንተ በነገሩ ላይ አዋቂ ነህ በነገሩ ላይ አዋቂን ይላል ኢሳ አለይሂ ሰላም በእነሱ ላይ እዛ ውስጥ እያለ ተጠባባቂ ነበርኩ ይላል እና እዚህ ላይ ተጠባባቂ የሚለው ምንድን ነው የሚጠባበቀው ለማለት ነው mic free። ወሰላሙ አለይኩም ወረህመቱላሂ ወበረካቱ ወንድሜ አቡ ሀይደር وعليكم السلام ورحمة الله تعالى وبركاته ይሄ ጥያቄ ከላይኛው ጋር ተያይዞ የሚሰጥ ምላሽ ነው መጀመሪያ ምን አላቸው መቶ አስራ ሰባተኛው ላይ ማቁልቱ ለሁም ለእነሱ እኮ አላልኳቸውም አለ ኢላ ማ አመርተኒ ቢህ በእርሱ ያዘዝከኝን ቃል እንጂ ሌላ አላልኳቸውም ምንድነው እሱም አን ዕቡዱላህ ረቢ ወረበኩም አላህን ተገዙት አላህን አምልኩት ጌታዬና ጌታችሁ ሲሆን አለ ይሄን ነው ያስተማርኩት ወኩንቱ አለይህም ሸሂደን በእነሱ ጉዳይ ላይ ደግሞ ተጠባባቂ ነበርኩ ሲባል ሁኔታቸውን አላህ ያዘዛቸውን ትእዛዙን በግዳጅነት በማድረስ ረገድ የከለከላቸውን ነገር የአላህን ትእዛዝ እንዳይቃረኑ በመከልከልና ይህን ባህሪያቸውን ማመንና መክፈራቸውን በተመለከተ የተሰጠኝን ሀላፍትና በግዳጅ በመወጣት ረገድ ተጠባባቂ ነበርኩኝ ما دمت فيهم እነሱ ውስጥ በማካከላቸው በህይወት እስከ ቆየሁበት ጊዜ ድረስ ማለት ነው ግን فلما توفيتني أي قبضتني إليك أي رفعتني إليك ባነሳኸኝ በተሞላኸኝ ወደ አንተ በወሰድከኝ ጊዜ ግን ኩንተ አንተ ረቂብ አለይህም ከአንተ ውጭ ሌላ የሚቆጣጠራቸው የለም እምነታቸውና ስራቸውን አንተ በእነሱ ጉዳይ ተቆጣጣሪ ነህ አለው ስለዚህ እኔ ተቆጣጣሪ ነበርኩ ሲል የታዘዘውን ትእዛዝ በማድረስ እንደዚሁም የከለከለውን አላህ እንዲከለክላቸው ያንን በማስጠንቀቅ ረገድ የተከታዮቹን የተላከበትን ማህበረሰብ ኢማንና ኩፍር የህዝቦቹን ሁኔታ በመቆጣጠር ረገድ ነው እንጂ ሌላ ትርጉም የለውም ይህንን አደርግ ነበር ማለት ነው ግልጽ ነው አቡ አሚራ ኖ አለ። እንዴት ላብራራውሽ? በአንድ መስሪያ ቤት ውስጥ አንተ ጀነራል ማናጀር ሆነ ተቀጥረህ ትሰራለህ። አቡ አሚራ እና ስራህን በአስር አመት ውስጥ አጠናቀህ አስረኛው አመት ላይ ተሰናብተህ ወጣ ስለዛ መስሪያ ቤትና በውስጡ ስላሉት ሰራተኞች ሁኔታ እኔ ስጠይቅህ በአስር አመት ውስጥ ግን እኔ እቆጣጠረው ነበር። ሁኔታው የት የት እንደሚደርስ እከታተል ነበር። ከወጣሁኝ በኋላ ግን አላውቅም ስትል መቆጣጠር የሚለው እዚህ ጋር የሚውለው ትርጉሙ ምን ላይ ነው? ያንተን ድርሻ ያንተን ሀላፍትና ነው አይደል? በተሰጠህ በኩል እነማን እንደሆኑ ሰራተኞች፣ መስሪያ ቤቱ የሚያደርገው እንቅስቃሴ በምን ሁኔታ ላይ እንደደረሰ ያመጣው ውጤት። ዒሳ አለይሂ ሰላምም ነብይ ነው፣ ረሱል ነው፣ ለበኒ እስራኤሎች ተልኳል። ተልኮ መልእክቱን ከግብፅ ያደርስ በቆየባቸው ምድር ላይ በነበረባቸው ዘመን ያንን ነገር የአላህን ትእዛዝ ለነሱ በማድረስ ረገድና ያንን ትእዛዝ ተቀብሎ የሚተገብር እምቢ ብሎ የሚክደውን የተከታዮቹን የማህበረሰቡን አህዋል በማጥራት ረገድ በእነሱ ጉዳይ ላይ ተቆጣጣሪ ነበርኩኝ በህይወት እስካለሁበት ጊዜ ድረስ። ስለዚህ አንተ ያዘዝከኝን ቃል ከማስተማር ውጭ ሌላ አላልኳቸውም። ካነሳኸኝ በኋላ ግን በመካከላቸው የሚፈጠረውን ልዩነት፣ አዳዲስ እምነት፣ ሌላም መከፋፈልን ግን አንተ ነህ የምትቆጣጠረው በማለት ምላሽ ሰጠ። እንዴት ነው? አሁንስ ግልጽ ነው? ካልሆነ እንግዲህ ወላሁ ተዓላ አለም፣ ሌሎች ወንድሞች ያብራሩልህ። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ወንድሞቼ እንደምን ዋላችሁ? እንደምን አመሻችሁ? እንደምን አደራችሁ? እንደምን አነጋችሁ? from across the world ተሰባስበን እዚህ የምንወያይ ወንድሞች፣ አቡ room ውስጥ የለም እንጂ ጥያቄ ነበረኝ። ምናልባት የምትመልሱልኝ ካላችሁ ልትመልሱልኝ ትችላላችሁ። የኔ ጥያቄ የኔ ጥያቄ በፈጣሪ አናምንም የሚሉ አንዳንድ ሰዎች ያጋጥማቸዋል። how can we respond to ዘም ምንድን ነው የምንላቸው? እንዴት ነው የምንቀርባቸው? ውይይት ይፈልጋሉ፣ ግን በፈጣሪ አናምንም ይሉናል። እና ለዛ መልሳችን ምን ይሆናል? እስቲ ሰላም አለይኩም ወራህመቱላሂ ወበረካቱ። እንጀዛከላህ Tranquility ይህን ጥያቄ ምላሽ ለመስጠት ትንሽ ይከብዳል። አንዳንድ ጊዜ ደግሞ ሳስበው በጣም በጣም very simple የሆነ ኩዌሽን የሆነው የመጨረሻ በጣም በጣም ቀላል የሆነ ጥያቄ ይሆንብኛል። ምን ለማለት ፈልጌ ነው? ያው room ኡ ላይ ያው አንድ ሰሞን ይሄ እንደዚህ አይነት የፍልስፍና የ logic ጥያቄ ሲነሳ ይሄን ነጥብ አንስቼው ለመመለስ ሞክሬ ነበር። ምንድነው እሱም በፈጣሪ አናምንም የሚሉ ሰዎች ምኑን ያላመኑት? እዚህ ጋር ጥያቄው ህልውናውን ነው ፈጣሪ exist ማድረጉን ነው ያላመኑት ወይስ ምንድን ነው የሚል ጥያቄ ነው አሁን መጀመሪያም exist ያደረገ universe ን የፈጠረ ህልውና ያለው ፈጣሪ መኖሩን አናምንም ከሆነ Tranquility ጥያቄው እንደዛ ከሆነ ንግግራቸው ብቻ ታዲያ በቂ አይደለም ወይ ለማመናቸው ብዬ ነበር አንድ ሰሞን ይሄ በፈጣሪ አናምንም የሚለው ቃላቸው ብቻ በራሱ በቂ አይደለም ወይ ምክንያቱም በማን ነው አናምንም ያሉት አሁን አንተ እንደነገርከኝ በፈጣሪ ነው አይደል ያሉት ታዲያ መጀመሪያውንም exist ያላደረገ ህልውና የሌለው ከሆነ እንዴት ጉዳዩ topic ሆኖ ተነሳ topic ሊሆን የሚችለው አጀንዳ ሊያዝለት የሚችለው matter የሆነ ነገር exist ያደረገ ነገር ብቻ ሲሆን ነው መጀመሪያም ህልውና የሌለው exist ያላደረገን ነገር ሰው እንደ topic ሊያነሳውስ ይችላል? ሰዎች እኮ አለና የለም የሚል ክርክር መጀመሪያ አንድ የጋራ አቋም ይዘው ነው። ምንድነው እሱም once upon a time ህልውና መኖሩን ተስማምተዋል። የሆነ ወቅት ላይ የነበረ መሆኑን በጋራ አምነዋል። ዛሬ ግን ምን ያጨቃጭቃቸዋል? ከጊዜ በኋላ endanger አደጋ ላይ ይሆንና ያ ነገር ጠፍቷል ይላሉ። ግማሾቹ አይ ቅሪቱ ተገኝቷል፣ ግማሾቹ የለም አለና የለም በራሳቸው በምን ላይ የተመሰረቱ ክርክሮች ናቸው? የሆነ ወቅት ላይ በነበረ ነገር ላይ የተመሰረቱ ክርክሮች ናቸው። ከመነሻው exist ያላደረገ matter ያልሆነ ነገርንማ ማን የለም ብሎ ሊከራከር ይችላል? የለም ባዮች እኮ በራሳቸው የለም የምትሉት ምንድን ነው ቢባሉ እኮ ይህን ነገር ብለው ሊጠቅሱት ነው እንዴ ይሄ ነገር ተብሎ እኮ መጥቀስ የሚቻለው ሲኖር ነው መጀመሪያው ነው from the beginning የሌለ ከሆነ እንዴት የለም ብለን እንዴት የለም ብለን ትራንኩሊቲ ሰምተኸኛል ስለዚህ እና ክርክር እንዴት ይነሳል? እስቲ አሁን ጉዳዩን ላብራራለህ። ከዚህ በፊት የተከሰተውንም ክስተት ልንገርህ። የአዲስ አበባ ዩኒቨርሲቲ ምሩቅ የሆነ ልጅ ነው ተክለ ሃይማኖት፣ እዚህ ያው አዲስ አበባ ላይ ማለት ነው። ተክለ ሃይማኖት ዘጠና ዘጠኝ ቁጥር ሱቅ ይባላል። ጃፈር የሚባል ሙስሊም ወንድሜ ጓደኛ አለኝ። ከአስር በኋላ ብዙ ጊዜ እሱ ጋር እንሆን ነበር እና ያው እሱ ጋር የሚመጣ አንድ ቴዲ ያው ቴድሮስ ነው የሚሉት እና ዩኒቨርሲቲ የተመረቀ ልጅ ነው። እንደዚሁ በቃ ያሾፋል በሃይማኖተኞች፣ በጴንጤ፣ በሙስሊም በምን እኔ እኮ እንደው ፈጣሪ ያለ ስትሉ ምናምን ይላል። እና አንድ ቀን አገናኙኝ ከሱ ጋራ ለውይይት ቁጭ አለን። ምንድን ነው የምትለው አልኩት። ፈጣሪ የለም አለኝ። ነው አዎ። ታዲያ ስለዚህ አሁን አንተ እንደ ንግግርህ ከሆነ 50% እምነት አለ። 50%ቱን ቁርአን ይደግፋል አሁን የቀረ 50% ነው። እሱን ታሟላለህ ኢንሻአላህ አልኩት። ምን ማለት ነው አለኝ ከንግግርህ የተረዳሁት አልኩት ፈጣሪ የለም ብለህ ስትናገር የሆነ ወቅት ላይ የነበረ ነገር መኖሩን አንተም ታምናለህ ማለት ነው ከጊዜ በኋላ ግን ስለጠፋ አሁን ጠፍቷል እያልክ ነው አሁን ጠፍቷል እያልክ ነው ስለዚህ እኔ እናንተ አሁን የምንከራከረው ፈጣሪ በአሁን ሰዓት ጠፍተዋል ወይስ አልጠፋም ነው ድሮ መኖሩን በጋራ አምነናል ማለት ነው አለኝ አልገባኝም አለኝ እሺ ላብራራለህ አልኩት የለም የሚለው ቃል የለም የሚለው ቃል በየትኛውም የቋንቋ መዛግብት በየትኛውም አይነት ቋንቋ የሚያመላክተው የሆነ ወቅት ላይ የነበረ ነገርን ብቻ ነው። ያ ነገር ግን ከጊዜ በኋላ ሲጠፋ፣ ያ ነገር ግን ከጊዜ በኋላ ህልውናው ሳይገኝ ሲቀር ያ ነገር የለም ይባላል። ነገር ግን ከመነሻው ህልውና የሌለው exist ያላደረገ ባዶ የሆነ ነገር ግን የለም በሚል ቋንቋ አይገለጽም። ለምን የለም ብለህ ስትናገር ምን የለም ተብለህ ትጠየቃለህ። የዛኔ ይሄ ነገር የለም ብለህ የምትመልስ ከሆነ ይሄ ነገር የምትለው ምንን ነው? የነበረ ነገር ነው ወይስ ከናካቴው ማተሪያል ሆነ exist ያላደረገን ነገር ነው? ስለዚህ በአማርኛ ቋንቋ ንግግሩ ራሱ አመልካችነቱ የለም የሚባለው ለነበረ ነገር ብቻ ነው እንበልና በአፍሪካ ውስጥ አሁን የሌለ በፊት የነበረ ምንድን ነው dinosaurs ትላላችሁ ለምን በፊት የነበረ ግዙፍ እንስሳ ነው ዛሬ ዝርያው ስለጠፋ የለም ወይም ወደ ቋንቋ ስትመጡ ደግሞ ምን ትላላችሁ የለም ትላላችሁ መጠየቅ የምትፈልጉ ማይክ ጠይቁ ሙስሊሞች ብትሆኑ ለካፊር ብቻ አይደለም ወንዘማይክ የምንለው ስለዚህ በዚህ ቋንቋ መሰረት የለም የሚለው ያንን ያሳያል አንተም ፈጣሪ የለም ስትለኝ የሆነ ወቅት ላይ መኖሩን አምናሃል ማለት ነው አልኩት በዚህ ሰዓት ምን አለኝ ሳዲቅ ለምን አማርኛ ትሰነጣጥቃለህ አለኝ ይሄ እኮ አማርኛ መሰነጣጠቅ አይደለም አልኩት ላለመረታት ብለ አስበህ ካልሆነ በስተቀር ግልጽ ምላሽ ነው አልኩት እኔ የለም የሚለውን ቋንቋ የምረዳው ይሄ ነው አልኩት በቃ ምክንያቱም ምን የለም ስለ አንተ ፈጣሪ ያልከኝ አሃ ፈጣሪ የሚለው ነገር መኖሩን አምናሃል ማለት ነው ደግሞ ሰዎችስ እንዴት ይከራከሩበታል በሰው ጭንቅላት ውስጥ ፈጣሪ ያለ የሚባለው ነገር እንዴት ሊኖርስ ይችላል አይ ምን ይለዋል እዚህ ጋር ሰው ሲጠበብ ሲጨነቅ ይላሉ ሲጠበብና ሲጨነቅ ይህንን universe የፈጠረ ፈጣሪ ይኖራል ብለው ራሳቸው በጭንቅላታቸው ምን አደረጉት ፈጣሪን ፈጠሩት በጭንቅላታቸው ፈጣሪን አስገኙት እንጂ ፈጣሪ አልፈጠራቸውም ይላሉ ደግሞ በየትኛው ክፍለ ዘመን ነው የትኛው ያደገ ጭንቅላት ነው እንደው የቱንም ያህል ቢጨነቅ የቱንም ያህል ቢጠበብ የሌለ ነገር ማሰብ የሚችል ጭንቅላት እስከ ዛሬ መጥቶ ያውቃል እንዴ እስኪ እዚህ room ውስጥ ካላችሁ 253 ሰዎች መካከል እስኪ የሌለ ነገር ማሰብ ትችላላችሁ በጭንቅላታችሁ ከናካቴው የሌለ exist ያላደረገን ነገር የሰው ጭንቅላት ሊያስበው ይችላል ሰው እኮ አስብ ቢባል ማሰብ የሚችለው ያለ ነገር ብቻ ነው። ምንም አስቡ ተብላችሁ አሁን እድል ቢሰጣችሁ ራሱ የሌለ ነገር ልታስቡ አትችሉም። ባይሆን ምንድነው የምታደርጉት? ስላለ ነገር እያሰባችሁ ቅርጹን ግን ቅርጹን ግን ልትሳሳቱ ትችላላችሁ። ስለዛ ነገር image ስትሰጡት ቅርጹን በተሳሳተ መልኩ ታስቡታላችሁ ማለት ነው። ምንም ብታስቡ ግን originally ከምንጩም እንደው ይዘት የሌለው ነገር matter ያልሆነን ነገር ግን ጭንቅላት አያስብም። ሰው ፈጣሪ አለ ብሎ የሚያስበው ፈጣሪ መኖሩን በራሱ አመላካች ነው። ሌላው ደግሞ ከስምና ስም ከሚገለጽበት ነገር ማን ነው ቀዳሚው? ስምና ስም የሚወክለው ነገር አለ። ለምሳሌ ትራንኩሊቲ name ነው ብለን ብንወስድ በዚህ ስም የተጠራ አንድ ስብዕና መኖሩን ይገልጽልናል አይደለም? ትራንኩሊቲ ተስማማለህ በዚህ okay ጥሩ አንተን መጠይቀ አሁን ስምና ስም indicate ከሚያደርገው ነገር ማን ይቀድማል ብለህ ታምናለህ ከስምና ስሙ indicate ከሚያደርገው ነገር ከስም ገላጩ ማን ቀዳሚ ነው ስሙ ነው የሚቀድመው ወይስ ስሙ indicate የሚያደርገው ነገር በህልውና ረገድ አዎ ያ ነገሩ ይቀድማል indicator ኡ። በጣም ጥሩ በዚህ እንስማማለን ለምሳሌ ቴሌቪዥን ቢባል ህልውናው ሳይሰራ እቃው ሳይመጣ በፊት ቴሌቪዥን የሚባል ነገር አገልግሎት ላይ አልዋለም። ግዴታ ስሙ የሚገልጸው ነገር የስም ገላጩ ይመጣል። ከዛ በኋላ ስም ይወጣለታል። ታዲያ አላህ የሚለው ስም ማንን ኢንዲኬት ሊያደርግ ነው የገባው? ወደዚህ universe ላይ አላህ የሚለው ስም ማንን ይወክላል? በዚህ ስም የተጠራ የዩኒቨርስ ፈጣሪ ከሌለ ማን የሚጠራበት ስም ነበር? እስኪ በታሪክ ማህደር ውስጥ ማን ተጠርቶበት ይታወቃል በዚህ ስም? ማንም አልተጠራም። የሆነ ወቅት ላይ ዛፍ ይጠራል እንዳይባል እምነታዊም ታሪካዊም ምንም ማስረጃ የላቸውም። ሰው ይጠራል እንዳይባል በዚህ ስም የተጠራ ሰውም የለም። ስለዚህ ማንን አመላካች ሆነዋል? እና በጥቅሉ የለም ባዮች የለም የሚለው ቃላቸው ብቻ ምስክር ነው። የለም በሚለው ብቻ እነሱን መሟገት እንችላለን። የለም ስላላችሁ መኖሩን አምናችኋል ማለት እንችላለን። እኔ የምረዳው በዚህ ነው። ሁቡላህ እጅ አውጥተ ነበር አፍወን አደከምኩህ መሰለኝ ሀቢቢ እጅ አውጣ ሁቡላህ አፉ በለኝ አድክም ያለው እና እንደው ለናሙና ያክል ይሄን ልግባ ብዬ ነው ጌታችንን በቅዱስ ቃሉ ተናግሯል የቅዱስ ቁርአኑን የአላህን ቃል እንግዲህ ልናገርና ለሁቡላህ mic ልልቀቅ ምን ይላል ጌታችን نحن خلقناكم فلولا تصدقون ይላል የፈጠርኳችሁ እኔ ነኝ አታምኑም አታረጋግጡም እንዴ أفرأيتم ما تمنون እንግዲያውስ በማህፀን የምታፈሱትን አያችሁ ይላል። የእናንተ ድርሻ ምን እንደሆነ አወቃችሁ። ከሚስቶቻችሁ ጋር ስትገናኙ የዘር ፈሳሽ ብቻ ወደ እሷ ማህፀን ማስተላለፍ ራሳችሁን ማርካት ነው ይላል። ከዛ በኋላ ግን ወደ እሷ ማህፀን ከተላለፉት በሚሊየንና እና ከሚቆጠሩ ሴሎች መካከል አንዱ ብቻ ተመርጦ ከእሷ እንቁላል ጋር እንዲገናኝ ተደርጎ ጽንስን ይፈጥርና በሚቆይበት የዘጠኝ ወር ሂደት ውስጥ ግን አአንቱም ተክሉቁነሁ አም ነሕኑ ልኻሊቁን ሰው አድርጋችሁ የምትፈጥሩት እናንተ ናችሁ ወይስ እኔ እያለ ነው ይሄ የዳርዊን ቲዎሪ ነው ዳርዊን ነው የሚሰራው ወይስ እኔ ነኝ የምሰራው ብሎ አላህ እየጠየቀ ነው ማን ይሰራል መልሱ ነው እንግዲህ ቁርአኑ አባት ነው የሚፈጥረኝ ብሎ እንዳይናገር የት ያውቃል አባት ገና ሚስቱ እንደጸነሰችለትም የሚያውቀው እሷ እኮ ስትነግረው ነው እርግዝና ያለ ስትለው ደስ ይለዋል ለጓደኞች ይነግራል አላህ ከዘጠኝ ወር በኋላ ልጅን ይሰጠኛል ይረዝቀኛል ይላል አንቺስ ብትሆኚ የት ታውቂያለሽ ትባላለች እሷን በተራዋ ያው በተለምዶ በየወሩ የሚመጣ ሀይድ አለ እሱ ሲቋረጥ የወር አበባዋ ጀምሬያለሁ እንዴ ትላለች እሷም በምልክት ነው የምታውቀው አንዳንድ ጊዜም ስለምትጠራጠር ምናልባት ወቅቱ ይዛባል ብላ ታስብና ሐኪም ጋር ትሄዳለች። ሐኪም እንዲነግራት በሽንት ምርመራ ሐኪሙ ነው የሚነግራት፣ ዶክተሩ ዶክተሩ ያላትን ቃል አምና መጥታ ለባሏ ትነግራለች። ስለዚህ አባትም እናትም አያውቁም ማለት ነው በእሷ ማህፀን ውስጥ ስለሚሰራው ስራ። so ሁለቱም ምንም የማያውቁ ከሆነ ማን ነው በዚህ ማህፀን ውስጥ ይሄን ስራ የሚያካሂደው? እንግዲያውስ ይህንን የሚያካሂደው ታዲያ እኔ ነኝ ወይስ ዳርዊን እያለ አላህ እየጠየቀ ነው። ምላሹን ለሁላችን mic free ሁቡላህ ሀቢቡና أستاذنا አቡ ሀይደር والله የምሰጠን መልሶች በሙሉ በጣም ልብን የሚያረኩ ውስጣችንን የሚያረሱ ናቸው። አላህ ይጨምርልህ። ትራንኩሊቲ ላነሳው ጥያቄ እንደ መነሻ ወይም ደግሞ ጠቅለል ባለመልኩ አሁን የሰጠኸው መልስ በቂ ነው። ነገር ግን ዘርዘር ያለ መልስ ለመስጠትና ወደ ዋናው ነጥባቸው ያንን አቋም የያዙበት ምክንያቱን ብናውቅ የተሻለ ነው። ከምን ተነስተው እንደሆነ በፈጣሪ አናምንም የሚሉት ምክንያቱም ብዙዎቹ የሚያነሷቸው ነጥቦች ከተለያዩ መነሻ ሀሳቦች ከተለያዩ premise ኦች እና theory ዎች የራሳቸው theory ዎች ፍልስፍናዎች ተጨባጭ መረጃ በሌላቸው እና በመላምት በሚያመጧቸው ጉዳዮች ላይ ያነጣጠሩና የተንተራሱ በመሆናቸው እነዛን መነሻ ሀሳቦቻቸውን ብናውቅ በራሳቸው logic በራሳቸው አካሄድና አስተሳሰብ የደረሱበትን ድምዳሜ መምታት ይቻላል እና በፈጣሪ አናምንም ስላሉ ሳይሆን ላለማመን ምክንያት የሆናቸውን መነሻ ሀሳባቸውን ማወቅ ጥሩ ነው። ኡስታዝ አቡ ሀይደር አሁን እንደጠቀሰልን አንዳንዶቹ በዚህ አይነት ምክንያት በእነዚህ አይነት በተጠቀሱት መነሻዎች ምክንያት ያን አይነት ድምዳሜ ላይ ይደርሳሉ እና ኢንሻአላህ ጥያቄውን ማንሳታቸው ካልቀረ እንደዚህ አይነት ሰዎች ደግሞ በዕለት ተዕለት ህይወታችን ላይ እንደሚያጋጥሙን ካወቅን በተሻለ መጠን proactively ያው ጀዛከላ ኸይር ትራንኩሊቲ የግድ እዚህ ክፍል እስከሚመጡ መጠበቅ የለብንም። መማማሪያ room ኣችን ስለሆነ መድረካችን ስለሆነ እነዚህ ነጥቦች እያነሳንም መማማሩ ይጠቅማልና إن شاء الله ራሱን የቻለ session ቢያዝለት والله أعلم خير ይመስለኛል። ከዛ በተረፈ ግን ማንኛውም አይነት ጥያቄ ሲነሳ ከድምዳሜው ሳይሆን መጀመሪያ ያለብን ከ premise ኡ ነው፣ መነሻ ሀሳቡን ነው ማየት ያለብን። ምክንያቱም ድምዳሜ ላይ ሊያደርሱ የሚችሉ በጣም በርካታ ነጥቦችና ሀሳቦች ስላሉ ማለት ነው እና በፈጣሪ አናምንም ማለታቸው እንትን ነው እንትናችን ኮንክሉዥናቸው ነው። ኮንክሉዥኑን መሰረት አድርገን ደግሞ መከራከር አንችልም፣ ሀሳብ መስጠት መለዋወጥ አንችልም። ምንድን ነው መነሻ ሀሳባቸው የሚለውን ነገር ማወቅ አለብን፣ ፕሪሚሳቸውን ማወቅ አለብንና ኢንሻአላህ በዛው መልኩ ኢንሻአላህ ሀሳባቸውን በደንብ ታክል የምናደርግበት መንገዶች አሉና ወላሁ አለም በዛው ብናየውና በዚሁ ብናሳልፈው ይሻላል እላለሁ። ከዚህ ውጭ ግን ኡስታዙና አቡ ሀይደር የሌሊት እንግዳችን ብሎ ስለጋበዘኝ የተወሰኑ ነጥቦችን ለማንሳት እና ከእናንተ ጋር የተወሰኑትን ለማየት ለመመካከር አስቤ ነው። ምናልባት ኡስታዝ አቡ ሀይደር إن شاء الله ከለሊት በኋላ ነው እንግዲህ አሁን እኛ ጋር እረፍት ማድረግም ያስፈልገው ይችላል። ግን አንዳንድ ወንድሞች እነ ፍሬዘር ፍሬዘር ፍሬዘር ጥያቄ መጠየቅ አይቻልም ወይ እያለ ነው። ምናልባት አቡ ሀይደር እንዲጠይቅ ከፈቀድክለት ለሱ mic ልተውለትና ጥያቄ ጠይቆ ወደ ተዘጋጀሁበት ትንሽ ነጥብ ባመራ خير ነው። والله أعلم። አባይደር ፍሬዘር ይጠይቅ አንድ አምስት ዘጠኝ ጉቢዋ አቡ ሃይደር ጉቢዋ ምንድን አይ ፍሬዘር ጥያቄ መጠየቅ ይፈልጋል መሰለኝ እና ጥያቄ ይጠይቅ ወይንስ አንተ እንዳልከኝ የተወሰነ ነጥብ ላንሳ የተወሰነ ጊዜ ወስጄ okay okay ቡቢ ዋን okay ቡቢ mic free። ሄሎ አሰላሙ አለይኩም ይሰማል سلام عليكم። እኔ ጥያቄ አለኝ ቁርአን ላይ ሸይጣን ለአደም ስጁድ በማለቱ ተባረረ። በመጽሐፍ ቅዱስ ምን ምንድን ነው እምቢ ያለው? ለምንድን ነው የተባረረው? አቡ ሀይደር ሰላም አለይኩም ወራህመቱላህ። ሰላም አለይኩም። ቀጥታ የተባረረበት ሰበብ በባይብል ውስጥ ይሄ ነው የሚል የለም። ነገር ግን ሊቃውንቶች የሚሉት እንደ እግዚአብሔር የመሆን ፍላጎት በውስጡ ስላደረበት ነው ነው እንደ እግዚአብሔር የመሆን ፍላጎት በውስጡ ሲያድርበት እግዚአብሔር አባረረው። የይሖዋ ምስክሮች አንድ ጊዜ ተፍሲሩን ሲነግሩኝ አስቀውኛል። ምን እንዳሉ ታውቃላችሁ? ከእለታት አንድ ቀን መላእክቶች ተሰብስበው ለምን እግዚአብሔርን አናናግረውም ቀጥታ በቃላት ሁልጊዜ ለምንድን ነው በራእይ የሚሆነው አሉና እግዚአብሔር እግዚአብሔር አምላካችን እያሉ ሲጠሩ አቤት የሚል መልስ አጡ። የመላእክት አለቃ የነበረው ሰይጣን ይህንን አጋጣሚ ተጠቀመና ምናልባት አቤት ካልኳቸው ይሰግዱልኛል ብሎ አቤት በማለት ምላሽ ሰጣቸው። <laughs> የዛኔ ነው እንዲህ አይነት ሀሳብ በውስጡ ሲያድር ከነበረበት ድሎት ያባረረው ብሎ አንድ የይሖዋ ምስክር አጫውቶኛል። እና ያ ነው ለዛ ነው እጅ ላወጣ ሰው ቅድሚያ ይሰጥ ብዬ ነው حبيبي ያው ፍሬዘር ተሳ ወጣ እንግዲህ mic free ሁቡላህ አስተምር ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱሁ ወንድሞች እህቶች አፍወን ትንሽ ቆየሁባቸው አይደል እና ኢንሻአላህ ያው ወደ ቀጥታ ወደ ትምህርቱ ገባለሁ አሁን ብዙም ሰዓት አልፈጅም እስማኤል ወንድማችን ያው የጋበዝኩህ እንግዲህ ዛሬ ትምህርታችንን አብረህ እንድትከታተል ነው። ባለፈው ጁማ ለት እንግዲህ ያቆምነው ነጥብ አለ። ስለ ዒሳ አለይሂ ሰላም ማንነት ጀምረን ዒሳ አለይሂ ሰላም የአምላክነት ባህሪ አለው ወይስ የለውም የሚለውን ነጥብ አንስተን ቅድሚያ ለአምላካችን ለአላህ ለቅዱስ ቁርአን ሰጥተን ቁርአን በዒሳ አለይህ ሰላም አምላክነት ጉዳይ ላይ ምን ያስተምራል የሚለውን ያው በሰፊው ተመልክተናል አምላክ እንዳልሆነ ምንም አይነት የአምላክነት ባህሪ እንደማይታይበት ቁርአን ዘርዘር ባለመልኩ ያስተማረንን ካየን በኋላ ወደ መጽሐፍ ቅዱስ ደግሞ ገብተን አንደኛውን part ብቻ ነበር የተመለከትነው ያቆምነው እዛ ላይ ነው إن شاء الله። ከዛ እንቀጥላለን ያም አንደኛው part ምንድነው ከመጽሐፍ ቅዱስ ውስጥ ኢየሱስ አምላክ አይደለም ብለን ለማቅረብ የምንጠቀመው ማስረጃ አንደኛው ስለ አምላክ አንድነት ማስተማሩ እሱ ራሱ ስለ አምላክ አንድነት ማስተማሩ አምላክ አለመሆኑን ያሳያል ብለን የተወሰኑ ጥቅሶችን ከማርቆስ ወንጌል እንደዚሁም ከዮሐንስ ተመልክተናል ካስታወሳችሁ ማለት ነው እዛ ላይ ነው የቆም ነው አይደለም ኢንሻአላህ ወደ ሁለተኛው ነጥብ እንገባለን ማለት ነው በዛው ርዕስ ላይ እያለን ወደ ሁለተኛው እንገባለን ሌላው ሁለተኛ ሁለተኛው ነጥብ ከመጽሐፍ ቅዱስ ዒሳ አለይሂ ሰላም አምላክ አለመሆኑን አምላክ አለመሆኑን የምናረጋግጥበት ሁለተኛው ጎንና ማስረጃችን ምንድን ነው ከተባለ በመጽሐፍ ቅዱስ ውስጥ ዒሳ አለይሂ ሰላም በአንደበቱ አምላክ እንዳለው መናገሩ አምላክ እንዳለው የሚያመልከው አምላክ መኖሩን መግለጹ በራሱ አምላክ አለመሆኑን ያሳየናል ነው የምንለው። በዚህ ጎን የተጠቀሱ መጽሐፍ ቅዱሳዊ ማስረጃዎችን እናያለን። ከዛ ውስጥ አንደኛው ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ለመቅደላዊት ማርያም የተናገረው ነው። በዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ዒሳ ምን ይላል? ኢየሱስም ይላል ገና ወደ አባቴ አላረግሁምና አትንኪኝ ነገር ግን ወደ ወንድሞቼ ሄደሽ ይላል ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁም አድርጋለሁ ብለሽ ንገሪያቸው ይላል ዒሳ ወዴት እንደሚያርግ ለመቅደላዊት ማርያም ለወንድሞቹ እንድትነግራቸው ሲያዛት ምንድን ያለው ወዴት አርጋለሁ አለ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ አለ ወደ ማን አርጋለሁ አለ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ አለ ወደ አምላኬ የሚለው አነጋገር ዒሳ ምን እንዳለው ያሳየናል አምላክ እንዳለው ያሳያል ማለት ነው አምላክ ካለው ራሱ እንዴት አምላክ መሆን ይችላል ወአለይኩም ሰላም ወራህመቱላሂ ወበረካቱ እናት ሀሩን አምላክ ሌላ አምላክ ሊኖረው ይችላል ወይ በተለይ ይሄ በአረብኛው የመጽሐፍ ቅዱስ ቃል ላይ ምን ይላል قال لها يسوع ኢየሱስም ምን አላት لا تلمسيني እንዳትነኪኝ አላት لأني لم أصعد بعد إلى أبي ገና ወደ አባቴ አልወጣሁም አላረግኩምና እንዳትነኪኝ ወላኪን ኢዝሀቢ ኢላ ኢኽወቲ ወቁሊ ለሁም ወደ ወንድሞቼ ሂጅና ለእነሱ የምትያቸው ግን ኢኒ አስዓዱ ኢላ አቢ ወአቢኩም እኔ ወደ አባቴና ወደ አባታችሁ አርጋለሁ እወጣለሁ ወኢላሂ ወኢላሂኩም ወደ አምላኬና ወደ አምላካችሁ አላህን ማን እያለ ይጠራዋል ኢላሂ አምላኬ እያለ ይጠራዋል ራሱ ተመልሶ አምላክ ይሆናል ማለት ነው ቁርአን ወኢላሁኩም ኢላሁ ዋሂድ እያለ ነው ሱረቱ ልበቀራ ማዕራፍ ሁለት ቁጥር 163 ላይ አምላካቸው አላህ አንድ አምላክ ነው ላኢላሃ ኢላሁ ከሱ በስተቀር ሌላ በእውነት የሚመለክ አምላክ የለም ነው የሚለው እዚህ ጋም ወደ አምላኬ አድርጋለሁ ወደ አምላኬ እወጣለሁ ብሎ እየተናገረ ነው ስለዚህ ዒሳ አምላክ ከሆነ አምላኬ ብሎ የሚጠራው ማንን ነው ክርስቲያን ወገኖቻችን ምን ይላሉ ይህንን የተናገረው ኢየሱስ እኛን ለማዳን ስጋ ለብሶ ስለመጣ ሰው ስለሆነ የዛኔ አምላኬ ብለዋል ይላሉ ብዙ ጊዜ ሲጠየቁ ይህን ምላሽ ነው አይደለም የሚሰጡት ጥሩ ቅድሚያ እኛ ኢየሱስ ይህን ለምን አለ አይደለም ኢየሱስ ይህንን ለምን አለ አይደለም ጥያቄያችን አምላኬ ያለው ማንን ነው ነው ማንን ነው ራሱን ነው ወይስ ማንን ነው አቡ ያስሚን ካለ ያው የእንግሊዝኛውን paste ብታደርግልን ራሱን ነው አምላኬ ብሎ የሚጠራው ወይስ ከሱ ውጪ ሌላ አካል አለ ነው ጥያቄው የዛኔ ራሱን ለራሱ አምላኬ ይላል ካሉ ምን ማለት ነው ትርጉሙ ራሱን ለራሱ አምላኬ ብሎ መጥራት ትርጉሙ ምንድን ነው አይ ራሱን አይደለም አብን ነው አምላኬ የሚለው ከተባለ እሱ ማን ነው ነው ጥያቄው እሱ ማን ነው እሱማ ወልድ ነው ይሏቸዋል ስለዚህ አብን ከሆነ አምላኬ ብሎ የሚጠራው እሱ ደግሞ ወልድ ከሆነ ስንት ናቸው እዚህ ጋር አሁን አብና ወልድ አብና ወልድ ስንት ናቸው በዚህ ጥሪ መሰረት ሁለት ሆነዋል ማለት ነው አብና ወልድ ሁለት ከሆኑ ደግሞ ወልድ አምላኬ ብሎ የሚጠራው አብን ከሆነ ወልድ ደግሞ ሌላኛው አምላክ ነው ብሎ የሚያምኑበት ከሆነ አምላክ ስንት ይሆናል ስንት ይሆናል አንድ ላይ ግማሹ ሶስት ይላል ሱብሃንአላህ ከየት የመጣ ሶስት ነው ሶስት ቁጥር ለምዶባችሁ ነው እንዴ ወይስ ልድገምላችሁ እነሱ ስላሴ ስለሚሉ ሶስትን እንጻፋት ብላችሁ ነው አላዳመጣችሁኝም ወይስ አልገባችሁም ስሙ ያ ጀማዓ ምንድነው እዚህ ጋር የተጠቀሰው ወደ አምላኬና ወደ አምላካችሁ አርጋለሁ አለ ኢየሱስ ብዙ ጊዜ ክርስቲያኖች ይሄ ጥቅስ ሲሰጣቸው ምን ይላሉ? ኢየሱስ እኮ አምላኬ ያለው እዚህ ጋር እኛን ለማዳን ሰው ሆኖ ስለመጣ ስጋ ስለለበሰ ነው ይሉናል። ጥሩ፣ የኛ የሙስሊሞች ጥያቄ እኮ ለምን አለ አይደለም፣ መጀመሪያ ለምን አለ ሳይሆን አምላኬ የሚለው ማንን ነው? <laughs> አምላኬ የሚለው ማንን ነው ነው ቁም ነገሩ። ራሱን ነው የሚሉ ከሆነ ራሱን እንዴት አድርጎ አምላኬ ሊል ይችላል ብለን ጥያቄ እንጠይቃቸዋለን ያንን እንዴት አድርገው ያብራሩታል ራሱ ለራሱ አምላክ መሆን አይ ራሱን አይደለም አብን ነው የሚሉን ከሆነ ደግሞ በሌላኛው መልሳቸው ጥሩ አብን አምላኬ ካለ እሱ ማን ነው ብለን ደግሞ እንጠይቃቸዋለን እሱማ ወልድ ነው ይሏቸዋል ታዳ ወልድ አብን አምላኬ የሚል ከሆነ አብና ወልድ አሁን ስንት ሆነዋል ማለት ነው? አብና ወልድ ሁለት ሆነዋል አይደለም? ሁለት ከሆኑ ማለት ነው ሁለት ከሆኑ ከሁለቱ ደግሞ አብ አምላክ ነው ተብሎ ከተጠቀሰ ወልድም ደግሞ በእናንተው እምነት ወልድም በእናንተው እምነት አምላክ ነው ከተባለ አሁን አምላክ ስንት ይሆናል? ስንት ይሆናል? አምላክ እረ ሶስት አትበሉ እንዴት ነው የምትረዱት ሶስት አራት የምትሉት አጂብ እንደው የአላህ ስራ ሁለት ነው እንጂ የሚሆነው ስለዚህ አምላክም ሁለት ይሆናል መንፈስ ቅዱስ አልተጠቀሰማ እዚህ ጋር መንፈስ ቅዱስ እዚህ ጋር አልተጠቀሰም። እኛ ገና በአብና በወልድ ብቻ ላይ ነው ያለነው። አምላክ ሁለት አልሆነም ወይ ልንላቸው ነው። ሁለት ደግሞ እንዳይባል እስራኤል ሆይ ስማ፣ ጌታ አምላካችን አንድ ነው ብሎ ኢየሱስ አስተምሯላ። ባለፈው እንዳየነው ማርቆስ 1229 ላይ ጌታ አምላካችን አንድ ነው አለ። ያ ያ አንድ አምላክ ደግሞ ኢየሱስ እዚህ ጋር ማን ነው ብሎ ገለጸልን? አብ ነው አለን። ለምን ወደ አምላኬና ወደ አምላካችሁ አለ ባለፈው አንድ ነው ብሎ ሲያስተምረው የነበረውን ዛሬ አብ ነው ብሎ ደግሞ በተግባር ከገለጸው እሱ አምላክ መሆን አይችልም ማለት ነው እሱ አምላክ መሆን አይችልም ለምን እሱ አብ አይደለማ እሱ አብ አይደለም አብ ነው አምላክ አይ እሱም አብ ነው ካልን ደግሞ ሁለት ሊሆን ነው ሁለት ከሆነ ደግሞ አምላክ ባለፈው አንድ ነው ብሎ የገለጸውስ ትምህርቱ ምን ሊሆን ነው? በማርቆስ ላይ ጌታ አምላካችን አንድ ነው ብሎ የገለጸው። ስለዚህ ይሄ በራሱ አምላክ እንዳለው መናገሩ የእሱን አምላክ አለመሆን አይገልጽም ወይ ነው። Okay ልጅ ገላዬ raise your hand። አቡ you need to understand ሚስጥረ ስላሴ ቢፎር ትራይንግ ቱ analyze something። You are struggling to comprehend ይላል እዚህ ጋ <laughs> በቅንፍ ውስጥ የገባው ሚስጥረ ስላሴ የሚለው ቃሉ በራሱ ትልቅ ማስረጃ ነው ለኛ already ስላሴ ምንድን ነው ስላሴ ሚስጥር ነው ማለት ነው ለምንድን ነው ሚስጥር መሆን ያስፈለገው መረዳት ካለብኝ መገንዘብ ካለብኝ ሚስጥር ከሚለው ወይም secret ከሚለው አነጋገር የወጣ ሊሆን ይገባል። ሰው ሚስጥርን መረዳት አይችልም። ሚስጥርን መረዳት የሚችለው ከሚስጥረኛው ብቻ ነው። ያን ደግሞ የሚያውቁት ሚስጥር አካፋዩና የተካፈለው አካል ብቻ ናቸው። ሁሉም ሰው በጋራ የሚያምነው ሚስጥር የሆነን ነገር ሳይሆን ይፋ የሆነና የተገለጸ ነገር ነው። አምላካችን አላህ አንድ ነው። አንድነቱ በይፋ በተግባር የታየ በህይወታችን ውስጥ የተገለጸ ነው። ሚስጥር ሲባል ግን ሚስጥረኞች ብቻ የሚያውቁት የተወሰነ ነጥብ ማለት እኮ ነው። እዚህ ውስጥ እኔ ለ Mydin First የሆነን ነገር እነግረውና ሚስጥር አድርገህ ያዘው እለዋለሁ። ኦሬዲ ማይዲን ፈርስት ጉዳዩን ያውቀዋል። እያወቀው ግን ያ ጉዳይ ምንድነው ተብሎ ሲጠየቅ ሚስጥር ነው ይላል ተመልሶ። ለምንድን ነው ሚስጥር ያለው? ጉዳዩ የማይታወቅ ሆኖ ሳይሆን ሚስጥረኝነቱ ሌሎች የማይረዱት ለሌሎች የማይገለጽ ሆኖ ነው። ስላሴንስ በዚህ ምድብ ውስጥ ነው የምትከተው? ልጅ ገላዬ ሚስጥር ነው። ያ ከሆነ ለማን ተገልጿል ሚስጥሩ? እንግዲህ ሚስጥሩ ለማን ተገለጸ? እና እባክህ እውቀቱ ካለ ስለ ስላሴ እጅ አውጥተህ ማስረዳት ነው። ካልቻልክ ደግሞ ማስረዳት ሙስሊሞች የሚሉትን ደግሞ ማዳመጥ ጥያቄ ካለህ መጠየቅ ነው እና ወደ ትምህርቴ እቀጥላለሁ አምላክ እንዳለው መግለጹ አንድ ይሄን እንድትረዱ ነው ሌላው ሁለተኛው ይህንኑ ሀሳብ የሚደግፍ ማቴዎስ 27 45 እስከ 46 በማቴዎስ ወንጌል ምዕራፍ 27 ከቁጥር አርባ አምስት እስከ አርባ ስድስት ባለው ላይ ምን ይላል ከስድስት ሰዓትም ጀምሮ እስከ ዘጠኝ ሰዓት ድረስ በምድር ሁሉ ላይ ጨለማ ሆነ በዘጠኝ ሰዓትም ኢየሱስ ኤሎሄ ኤሎሄ ለማ ሰበቅታኒ ብሎ በታላቅ ድምፅ ጮኸ ይህም አምላኬ አምላኬ ስለምን ተውኸኝ ማለት ነው ይላል አምላኬ አምላኬ አሁንስ ማንን ነው አምላኬ የሚለው የአረብኛው መጽሐፍ ቅዱስ ምን ይላል ወናህወ ሰዓቱ ታሲዓ ልክ ወደ ዘጠኝ ሰዓት አካባቢ ይላል صرخ يسوع بصوت عظيم ዒሳ አለህ ሰላም ወይም የሱዕ በታላቅ ድምፅ ጮኸ ቃኢለን እንዲህ በማለት ኢሊ ኢሊ ሊመ أي إلهي إلهي لماذا تركتني إلى إلهي إلهي لما سبقتني منه عربي يولاي إلي إلي لما شبقتني تبلو تسفوال كزام بعربي سترقم من إلال إلهي إلهي لماذا تركتني أملكي أملكي سلمن استوكي إلال ማንን ነው አምላኬ እያለ የሚጠራው አሁንም ለምን ተውከኝ እያለስ የሚለማመጠው የትኛውን ነው የራሱን ነው ወይስ ከሱ ውጭ የሆነ አካል ተጨማሪ ሁለተኛ ቆሮንቶስ አንድ ሶስት ሁለተኛ ቆሮንቶስ ምዕራፍ አንድ ቁጥር ሶስት ጳውሎስ ለቆሮንቶስ ሰዎች በላከው መልእክቱ ምን ይላል የርህራሄ አባት የመጽናናትም ሁሉ አምላክ የሆነ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል ማን ይባረክ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ የኢየሱስ ክርስቶስ አምላክና አባት ማን ነው እነዚህ መጽሐፍ ቅዱሳዊ ማረጋገጫዎች ሁሉ በጠቅላላ ምን ይገልጹልናል ማለት ነው ኢየሱስ አምላክ እንዳለው ይገልጹልናል በራሱም አንደበት ጳውሎስ እንደተናገረው ማለት ነው አምላክ እንዳለው ከገለጹልን ይህ አምላኩ ማን ነው ይሄ አምላኩ ማን ነው እግዚአብሔር ነው ከተባለ እሱስ አምላክ ነው ወይ አምላክ ሁለት እንዴት ሊሆን ይችላል ከአምላክም አንድ አምላክ እንጂ ሌላ የለም የሚል ትምህርት ባለፈው በዒሳ ትምህርት ውስጥ ስላየን ይሄስ በሁለተኛ ጎን ሆኖ ዒሳ አምላክ አለመሆኑን አይገልጽልንም ወይ ይሄ እንግዲህ ሁለተኛው ነጥብ ነው ማለት ነው ሶስተኛ ሶስተኛው ማረጋገጫችን ደግሞ ማለት ነው ዒሳ አለይሂ ሰላም አምላክ አይደለም ብለን ስናምን የምንሰጠው ማረጋገጫ ለአምላኩ የሚያደርገው ጸሎት ስግደትና ልመና ዒሳ አለይሂ ሰላም ይሰግዳል ይጸልያል አምላኩን ይለምናል እነዚህ ተግባራቶቹ አምላክ አለመሆኑን ይገልጻሉ ማለት ነው አምላክ አለመሆኑን ይገልጻሉ በተለይ በመጽሐፍ ቅዱስ ውስጥ በብዙ ስፍራ ላይ እንደሰገደ እንደጸለየ እንደለመነ የሚያሳዩ ማረጋገጫዎች አሉ። እነዚህንም ማረጋገጫዎች ለክርስቲያኖች አውጥተን ስናሳያቸው ምን ይሉናል? የሰገደው እኮ እጁን ወደ ላይ አንስቶ የጸለየው የለመነው ለኛ ሊያስተምረን ፈልጎ ነው። አርአያ ሆኖ በተግባር ሊያሳየን ነገ እንዴት መጸለይ እንዳለብን፣ እንዴት ማምለክ እንዳለብን ዛሬ በተግባር ሊያሳየን ነው ይላሉ። ጥሩ ነው ነቢያቶች ሞዴል ናቸው ተከታዮቻቸው እንዴት አድርገው አላህን መለመን እንዳለባቸው ቅድሚያ እነሱ በተግባርም በንግግርም አርአያ ሆነው እንደሚያሳዩ እንደ ሙስሊምነታችን እናምናለን ነገር ግን የኢየሱስ አምልኮ የኢየሱስ ጸሎትና ስግደት ለትምህርት እንጂ እሱ የሚያመልከው የሚሰግድለት አምላክ ስለነበረ ካልሆነ ነው የምንላቸው ለብቻው መጸለዩ እንግዲያውስ ትርጉሙ ምንድን ነው? ለብቻው የሚጸልይባቸው ቦታዎች ነበሩ። ደቀ መዛሙርቱ አጠገቡ ሳይሆኑ ሊያስተምር ነው ከተባለ አስተማሪ አርአያ መሆን የሚችለው ሞዴል መሆን የሚችለው ትምህርቱን በማን መካከል ሲተገብረው ነው? በተማሪዎቹ መካከል ሆኖ ነው አይደለም እንዴ? እኔ እዚህ room ውስጥ ቁጭ በሉ ጠብቁኝ ላስተምራችሁ mic ይዤ ብዬ ማለት ነው። mic ኩን ለቅቄ ብናገር ተማራችሁ ማለት ይቻላል? mic ኩን ለቅቄ ብናገር ምናልባት ከኔ ጎን ያለች ወይም ደግሞ ያለ ሰው ነው እኮ የሚሰማው የሚማረው። ግዴታ እናንተ ልትሰሙ ካልሆነም ልታዩኝ በምትችሉበት መልኩ መናገር አለብኝ። ዒሳ ግን ለብቻውም ወደ ተራራ እየወጣ ይጸልይ ነበር፣ ይሰግድ ነበር ተባለ። ይሄ ለብቻው የማድረጉ ጉዳይ ቅድም እንዳላችሁ ታዳ ከማስተማሩ ጋራ ነው የሚያያዘው ወይስ ምንድነው ነው? ወአለይኩም ሰላም ወራህመቱላሂ ወበረካቱ አፍቃሪ ኢትዮጵያ አቡ ፊርደውስ ሀቢባችን ማሻአላህ ትንሽ በመካከለኛ ኢትዮጵያ አይናችን ጎዳህን እንጂ ምንም አልነበረም እስቲ እነዚህን ማረጋገጫዎች እንመልከታቸው ለብቻውም እንደሚሰግድ በመጽሐፍ ቅዱስ ውስጥ ማቴዎስ ወንጌል ምዕራፍ 4 ቁጥር 23 እስከ 24 በማቴዎስ ወንጌል ምዕራፍ አራት ቁጥር 23 እስከ 24 ህዝብንም አሰናብቶ ይላል። አሁን ከህዝብ ተለይቷል። ህዝብንም አሰናብቶ ይጸልይ ዘንድ ብቻውን ወደ ተራራ ወጣ። በመሸም ጊዜ ብቻውን በዚያ ነበረ ይላል። ህዝቡን ካሰናበተ በኋላ ብቻውን ወደ ተራራ ወጣ። ለምን? ይጸልይ ዘንድ ይላል። ይጸልይ ዘንድ ብቻውን ወደ ተራራ ወጣ ይላል በመሸም ጊዜ ብቻውን በዚያ ነበረ አረብኛው ላይ ምን ይላል ወባዕደማ ሶፈ ልጅሙዕ ህዝቦቹን ካስተናገዳቸው ካሰናበታቸው በኋላ ሰዒደ ልመሲሁ ኢለ ልጀበል አልመሲህም ወደ ተራራው ወጣ ሙንፈሪደን ብቻውን ይላል ሊዩሰሊ ሊዩሰሊ ሊሰግድ ሊጸልይ ወጣ ይላል ወጣ ሌላ ተጨማሪ ማስረጃ ማርቆስ 1 35 ማርቆስ ወንጌል ምዕራፍ 1 ቁጥር 35 ማለዳም ተነስቶ ገና ሌሊት ሳለ ወጣ፣ ወደ ምድረ በዳም ሄዶ በዚያ ጸለየ ይላል። በዚያም ወደ ምድረ በዳ ሄዶ ጸለየ። ማቴዎስ 26 36 እንደዚሁም ማቴዎስ ወንጌል ምዕራፍ 26 ቁጥር 36 በዚያን ጊዜ ኢየሱስ ከእነርሱ ጋር ጌቴ ሴማኒ ወደምትባል ስፍራ መጣ። ደቀ መዛሙርቱንም ወደ ሄጄ ስጸልይ ሳለ በዚህ ተቀመጡ አላቸው ይላል። እናንተ እዚህ ተቀመጡ፣ እኔ ግን በዚያ ሄጄ ልጸልይ አላቸው ይላል። ተመልከቱ እንግዲህ ለብቻው መጸለዩን የሚያሳይ ማለት ነው። አዳኜ ኢየሱስ ነው የሚለው nickname ኡ I am sorry for you ፍርዱ ባንተ ይብሳል አለ እኔ ለፍርድ ሚዛን ቆሜ አንተ እንደምታስበው የሚፈረድብኝ ከሆነ ከኔ በባሰ መልኩ ደግሞ አንተ ላይ ፍርድ ይብሳል ወገኔ ማስተዋል ከቻልክ ለምን እንደው እንዳንተ አስተሳሰብ ብንሄድ ሰው ሲሳሳት እያየህ ዝም ብለሃል ማለት ነው እና ባንተ ላይ ይብሳል እስኪ እጅ አውጣ እና እንወያይ እውቀት ካለህ አስተምር ተናገር ካልሆነም ጥያቄ ካለህ ጠይቅ ኢንሻአላህ እኛ በአምላካችን አላህ ቸርነት በሱ ራህመት ጀነትን ተስፋ እናደርጋለን የመርየም ልጅ ዒሳ አለይሂ ሰላም የአላህ ነብይ እንደዚሁም ደግሞ የሚሰማ ጆሮ የለህም አልከኝ Okay እኔ አልስማ ግን ሌሎቹ ሳይሰሙህም ታዳ ለእኔ በምትነግረኝ ቃል እውነትን የሚፈልግ ጆሮ እዚህ የለም ነው የምትለው ሁለት መቶ ሀያ አራቱም ላይ ነው የፈረድከው ወይስ እኔ ላይ ብቻ ነው አንተ እኔን ተወኝና እኔ እንኳ ባልሰማ ና ሌሎች ይሰሙኛል። ምናልባት የሚሰማ ጆሮ አው አንተን ነው የሚሰሙት። ስለዚህ ሌሎችም አንተን የሚሰማ ጆሮ የላቸውም ማለት ነው። አትሳቱ ይላል መጽሐፍ ቅዱስ። በሰው ላይ እየፈረድክ ነው እንግዲህ፣ በሰው ላይ እየፈረድክ ለአንተ ግን አላህ የሚሰማ ጆሮ ይስጥ እውነትን የሚረዳ ልቦና አላህ ይለግስህ። ሌላ ምንም አንልህም። እውቀቱ ካለህ ንገረን። እኔ ልስማ አልስማ አንተ አታውቅ። ቁርአን ምን ይላል መሰለ ወማ አለ ረሱል ኢለል ልበላግ ይላል በመልእክተኛው ይላል አይደለም በእኛ ተከታዮቹ በተራ ደቀ መዝሙሮች ሳይሆን ማለት ነው በመልእክተኛ ላይ እንኳን ያለው ግዳጅ ኢለል ኢለልበላግ መልእክትን ማድረስ እንጂ ሌላ አይደለም ነው የሚለው እኛ ግዳጃችን እውነትን መናገር ነው። ያንን እውነት ምን አይነት ሰው ሰምቶ ይቀበላል፣ ምን አይነት ሰው አይቀበልም፣ በሰው ልብ ውስጥ ገብተን ፍርድ መፍረድ አንችልም። ልብን የፈጠረ አላህ እሱ ነው ልብን የሚመረምር። አንተ ግን መስማት አትችልም እያልከኝ ነው። እኔ ግን ስላንተ ተስፋ አለኝ። እውነትን ለመቀበል ዝግጁ ነህ ብዬ ማምናለሁ። ና ወደ ኢስላም። እውነት አንድ አምላክ አላህ ነው። የማርያም ልጅ ኢየሱስ ነብይ ነው፣ መልእክተኛ ነው፣ ፈጣሪ አይደለም። ና ወደ mic ተረዳ፣ አሁንም ጠይቅ፣ ምናልባት እውነትን ትቀይ አብሽሩ። አልহামዱሊላህ እኔን topic ማስቀየር በፍጹም አይቻልም። መናገር የምችላቸውን ነገሮች ሁሉ አውቃቸዋለሁ፣ ከምን ከምን ጋር እንደተያያዘ። جزاك الله حبيبي ስለዚህ እባክህ ህልህና ክፈት፣ አዳምጥ በደንብ አላህ የእውነትን መስማት ልብህን ይክፈትልህ ስለዚህ በእነዚህ አንቀጾች እንግዲህ ምንድን ነበር የተረዳ ነው ዒሳ አለህ ሰላም ይሰግድ እንደነበር ዒሳ አለህ ሰላም ይጸልይ እንደነበር ነው የምንረዳው ማለት ነው ታዲያ አሁን የምንጠይቀው አላህ ይሰግዳል ወይ ነው አምላክ ይሰግዳል ወይ አምላክ የሚሰግድ ከሆነ ለማን ነው የሚሰግደው አምላክ ይሰግዳል አምላክ ይጸልያል ከተባለ ጸሎቱና ስግደቱ ለማን ነው ለራሱ ነው ይሄን መቼም አይደለም አእምሮ ያለው ሰው አእምሮ የሌለውም ሰው ማለት ነው የሚያስበው አስተሳሰብ አይደለም ለራሱ ይጸልያል ማለት አይ ለራሱ አይደለም ለአምላኩ ነው ከተባለ ደግሞ ታዳ ኢየሱስ ለአምላኩ የሚያደርገው ስግደት ካለው እሱ ማን ሆነና ነው እሱ ማን ሆነና እሱ ማን ሆነና ከዚህ አንጻር ኢየሱስ ለብቻው ይሰግድ እንደነበረ ያሳየናል ማለት ነው እና አዳኝ ኢየሱስ መንግስቱን ወደ እውነት የመራው አላህ አንተንም ይምራህ ይኸው ወደ እውነት የተመራው መንግስቱ ኢየሱስ የፈጣሪ መልእክተኛ ነው ብሎ ይጽፍልሃል ልብ ያለው ልብ ይበል ይላል አላህ የመስማትን ልብ ይስጥህ ይሄ ምንድነው ማለት ነው በሶስተኛ ደረጃ ዒሳ አለይሂ ሰላም አምላክ አለመሆኑን የምናቀርብበት ማስረጃ ነው ጸሎቱና ስግደቱ አምላክ አለመሆኑን ያሳያል አራተኛ አራተኛ እግዚአብሔር ከሱ እንደሚበልጥ መናገሩ እግዚአብሔር የሱ በላይ መሆኑን ከሱ እንደሚበልጥ መናገሩና መግለጹ አምላክ አለመሆኑን ያሳያል ምክንያቱም ከአምላክ የሚበልጥ ሌላ ምንም ነገር የለምና መጽሐፍ ቅዱስ ላይ ግን ዮሐንስ 14 28 በዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ ምን ይላል እኔ እሄዳለሁ ወደ እናንተም እመጣለሁ እንዳልኋችሁ ሰማችሁ የምትወዱኝ ብትሆኑ ከእኔ አብ ይበልጣልና ወደ አብ በመሄዴ ደስ ባላችሁ ነበር ይላል ወደ አብ በመሄዴ ደስ ባላችሁ ነበር ምክንያቱም ከእኔ አብ ይበልጣል ከእኔ ምን ሆኗል አለ አብ ይበልጣል ይላል ጀምስ አታስቀን እንጂ ይችን created ያደረካት አዲስ ነች እንዴ Muhammad said, My soul is in the hand of Isa on the judgment day. ረዋሁ ጀምስ <laughs> وصححه አንድ አዳኘ ኢየሱስ ነው የሚባለው እና ከእኔ አብ ይበልጣል እያለ እየተናገረ ነው አንድ እዚህ ጋ ነው ሌላ አንደኛ ቆሮንቶስ 11 3 ላይ በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 3 የሴት ሁሉ ራስ ወንድ ነው ይላል። የሴት ሁሉ ራስ ወንድ ነው። የወንድ ራስ ደግሞ ክርስቶስ ነው። የክርስቶስም ራስ እግዚአብሔር ነው ይላል። የክርስቶስ ራስ ማን ነው ይላል? እግዚአብሔር ነው። በ1980 በተዘጋጀው ቀላል የአማርኛ ትርጉሙ ምንድን ነው የሚለው በክርስቶስ ላይ ስልጣን ያለው እግዚአብሔር ነው ይላል። እግዚአብሔር ነው ስለዚህ እግዚአብሔር በኢየሱስ ላይ ስልጣን ካለው የበላይ ከሆነ ማለት ነው እንዴት አምላክ ሊሆን ቻለ ይህም በአራተኛ ደረጃ አምላክ አለመሆኑን በእርግጠኝነት ይነግረናል ማለት ነው አምስተኛ አምስተኛ ዒሳ አምላክ አይደለም ብለን የምናቀርብበት ማስረጃ እውቀቱ ግድብ ስለሆነ ዒሳ አለይሂ ሰላም እውቀቱ ግድብ ስለሆነ ለምሳሌ ስለዚያች ቀን ዒሳ ስለሚመጣባት ቀን ያውቃል ወይ ኢየሱስ ከተባለ ማርቆስ ወንጌል 1332 ላይ እንዲህ ይላል በማርቆስ ወንጌል ምዕራፍ 13 ቁጥር 32 ስለዛች ቀን ወይም ስለዛች ሰዓት ግን የሰማይ መላእክትም ቢሆኑ ልጅም ቢሆን ከአባት በቀር የሚያውቅ የለም ይላል በ980 ትርጉም ወልድም ቢሆን አያውቅም ምን ያለው ቀኒቷ መቼ እንደሆነች አያውቅም ማለት አብ ብቻ ያውቃል ኢየሱስ ካላወቀ ማለት ነው ወልድም ቢሆን አያውቅም ኢየሱስ ካላወቀ ምኑ ነው አምላክነቱሽ ካላወቀ አምላክነቱ ምኑ ነው ይሄው ሐሳብ ማቴዎስ 24 36 ላይ ተደግሟል በማቴዎስ 24 36 ላይ ይኸው ሐሳብ ተገልጿል። ሌላ ተጨማሪ ማስረጃ ማርቆስ 11 ከ12 እስከ 14 በማርቆስ ወንጌል ምዕራፍ 11 ቁጥር 12 እስከ 14 ቁጥር 12 እስከ 14 ባለው ላይ በማግስቱም ከቢታንያ ሲወጡ ተራበ ይላል። ከቢታንያ ሲወጡ ተራበ፣ ቅጠልም ያላት በለስ ከሩቅ አይቶ ይላል። ቅጠልም አላት በረስ ከሩቅ አይቶ ምናልባት አንዳች ይገኝባት እንደሆን ብሎ መጣ። ነገር ግን የበለስ ወራት አልነበረምና መጥቶም ከቅጠል በቀር አላገኘባትም ይላል። ከቅጠል በቀር ምንም አላገኘባትም አላገኘባትም። እንዳሰበው እንደጠበቀው አልሆነም። መጀመሪያም ሲመጣ በምናልባት ባይዘው እዚህ ላይ የሚነሳው ጥያቄ ለረሃብ ማስታገሻው ከሩቅ ቅጠል አይቶ አንዳች ይገኝባት ብሎ ከሆነ ለምን መጀመሪያ ወደ እሷ ሳይመጣ እሷን ወደ እኔ ነይ ብሎ ለምን አላዘዛትም ለምንድን ነው ነይ ያላት ለምን ወደ እሷ መሄድ አስፈለገው አምላክ ነው ተብሎ አይደለም እንዴ ሁለተኛ ደግሞ ወደ እሷም ሲመጣ እንዳሰበው አልሆነለትም መጥቶም ከቅጠል በቀር አንዳች አላገኘባትም ይላል ታራ ከሩቅ የተመለከታት ነገር በለስ ይኖራት አይኖራት ፍሬ ይኖራት አይኖራት አስቀድሞ ማወቅ ካልቻለ አምላክነቱ ምኑ ላይ ነው ይሄ የአምላክ ባህሪ አይደለም አምላክ ሁሉንም ያውቃልና እነዚህ አምስት ነገሮች ዒሳ አለይሂ ሰላም አምላክ አለመሆኑን ቁልጭ አድርገው የሚያሳዩ ናቸው ኢንሻአላህ ከቁጥር ስድስት ጀምሮ ያሉ ሌሎች ነጥቦችን ደግሞ በቀጣዩ ፕሮግራማችን እንመለከታቸዋለን። አሁን ጥያቄና መልስ ይሆናል ማለት ነው። በዚሁ ቶፒክ ላይ እንጠይቅ። እነ ጀምስ ከቻላችሁ እጅ አውጥታችሁ on the mic መጠየቅ ወይ መወያየት ትችላላችሁ። ካልቻላችሁ አንዳንድ ጊዜ እጅ ሰብሰብ ቢደረግ ጥሩ ነው። ምክንያቱም እንደናንተ room አይደለም። ይሄ room ኣችን ይለያል። ስርዓት ያለው room ነው። ስርዓት ያለው room ነው። መጠየቅ የምትፈልጉትን መጠየቅ ትችላላችሁ። እጅ አውጡ። ይሰማል አይደለም? ለምን አንተ አታነበውም አዳኜ ጆን 10 30 አቡ ሀይደር አንብብላቸው ይለኛል አንተ ለምን አታነበውም አማርኛ አትችልም አንተ አማርኛ ከቻልክ አንብቦ አንተ ለማጣመም ብቻ ስለምታነብ ነው ይለኛል። እኔ መጽሐፍ ቅዱስ ግን እንደው ስድብ ነው ያስተማረህ እንዴ? ታዲያ እኔ የማጣመው ከሆነ አንተ አቃንተ አንብበዋ። እጅ አውጣና አቃ ነው የተጣመመውን ካላቃናችሁ መስመር የሳተውን ካላስተካከላችሁ ትርጉሙ ምንድን ነው? እኔ ባነበው እንግዲህ ላጣመው ነው እና አስተካክለው። እና ካልሆነ እባካችሁ አትሳደቡ፣ ይቅርባችሁ። ሃይማኖታችሁን እኮ አሁን እየገለጻችሁልን ነው። የመጽሐፍ ቅዱስን ውጤት በእናንተ ስራ ውስጥ እኮ እያየነው ነው። ምን እየተማራችሁ እንደሆነ እየገለጻችሁልን ነው። መጽሐፍ ቅዱሳችሁ ይሄ ነው የሚያስተምራችሁ። ስለ ፍቅር ስትሰብኩን ቀኝህን ለመታ ግራህን ስጠው ይላል ትሉናላችሁ። እኛ አይደለም ገና ቀኛችሁን መተናችሁ፣ በጥሩ ስላናገርናችሁ እንኳ ራሱ ይኸው እየመታችሁን ነው እናንተ በእርግጠኛ ግራ አንሰጥም ቀኛችንን ብትመቱን እንከላከላለን እንጂ ግራችንን ኑ ድገሙን ብለን አንሰጣችሁም ቢሆንም ግን እናንተ ነው እስኪ ወደ ማይኩጡና ተናገሩ ነው እውቀቱ ካላችሁ እውነት ይዘናል ካላችሁ ነው ወደ mic ራእይ አንድ ስምንት ይለኛል እኔ አላነብም ያንተን ጥቅሶች አላነባቸውም አንተ mic ላይ ሆነህ አንብብ OK ማር 1145 ምን ማለት ነው? አላህ፣ ኢሳ፣ ጅብሪል only exist in ቁርአን። በቁርአን ውስጥ የተጠቀሱት እነሱ ብቻ ናቸው እንዴ? አንተም ተጠቅሰሃል እኮ ምን ነው ማር ረሳኸው? ማር በቁርአን ውስጥ እኮ አንተም ተጠቅሰሃል። ራስህን እንዴት ትረሳለህ? ሌሎች ነገሮችን አስታውሰህ እንደውም ቁርአን ዋና ተልእኮ አንተን ነው የሚያናግረው አብዛኛው part ስላንተ ነው የሚያናግረው አንተን ነው የሚጠራ ያ አዩህ ናስ እናንተ ሰዎች ወይ እያለ ሲያናግር ማር 11 45 አንዱ አንተ ነህ ምናልባት እኔ ሰው አይደለሁም ካላልክ በስተቀር ካልክ እንግዲህ ያ ነው የሚሆነው አይ ሰው ነኝ ብለህ የምታምን ከሆነ ቁርአን አንተን ነው የጠቀሰህ በክብር ስምህ አንተ ሰው ሆይ ብሎሃል። የተፈጠርክበት ዓላማ አንድ ፈጣሪ አንድ ጌታ አላህን በብቸኝነት ልታመልክ እንደሆነ በህይወት ዘመንህ ደግሞ ማድረግ የሚገባህን ነገር ስለ ነቢያትና ስለ አምላክ ሊኖርህ የሚገባው ግንዛቤ እንዴት መስተካከል እንዳለበት በስፋት ያስተማረው አንተ ነው። ስለዚህ እኔንም ጠቅሶኛል ብለህ መናገር ትችላለህ። ተጠቅሰሃል። ባይብል ግን ለምን እንደተፈጠርክ አይነግርህም። እንደውም እግረ መንገድ የምነግርህ አንተ ለምን እንደተፈጠርክ አይነግርህም ቁርአን ግን በግልጽ ቋንቋ ልታመልከው እንደሆነ ይገልጽሃል mic free ማይዲን ዲን አሰላሙ አለይኩም ወረህመቱላሂ ወበረካቱ እኔ እንኳን ሀሳብ ስላለኝ ነው አቡ ሀይደር አንተ እንግዲህ መጽሐፍ ቅዱሱን እያጣመምክ እያስተማርከን ነው እንበል I think አዳኝ ኢየሱስ ኃላፊነት አለብህ። እዚህ መጽፈው ነገር ሊገባን አይችልም። ገባ? አቡ ሃይደር የተሳሳተው ነገር አለ፣ በትክክል አያስተምርም ብለህ የምታምን ከሆነ እጅህን አውጣና በማይክ እዚህ እዚህ ቦታ ላይ ተሳስቷል፣ ይሄ ያነበበው ትክክል አይደለም፣ ይሄ ትርጉሙ የተሳሳተ ነው እና እንደዚህ አድርገህ ማስተማር አይገባህም፣ ይሄን ይመስላል ብለህ ተናገር። አንደኛ ኃላፊነትህ ነው። ሁለተኛ ደግሞ እኛን ትረዳናለህ ማለት ነው። ያሳሳተን ያሳሳተን ያለ ሰዎች አንተ ታስተካክለዋለህ ማለት ነው። ለክርክር አይደለም። በዚህ መንገዱ ለምን አታየውም አንተ? እና ወይንም ግን ያሳስታችኋል ብለህ እዚህ ላይ የምትጽፈው ነገር አንተንም ያስጠይቃል። ሃይማኖቴን እከተላለሁ ክርስትናን አምናለሁ ብለህ የምት የቆምክ ሰውክ ከሆን እንዳጻጻፍህ ከማየው ከሆነ አው እንደዛ ነው ይመስለው። ስም ሁሉ ኢየሱስ ክርስቶስ አዳኝ ነው ብለህ ነው መጣው። አዳኝነቱን ማስረዳ ነው። ምናልባት እኮ እኛም ያንተን ሃይማኖት እንከተል ይሆናል እና በዚህ መልኩ ተመልከተው። አለበለዚያ ግን አትጻፍቶ እያደናገርከን ያለው ማለት ነው። የምትከተለውን ሃይማኖት ደግሞ ዝቅ እያረከው ነው ያለው ማለት ነው። አለበለዚያ የሚያስተምሩን ሰዎች ጥሩ እኮ ነው መሞቱንም አስረዳን፣ እንዴት እንደሆነ አይገባንም። እዚህ እኮ 99% ሙስሊም ነው። Bible የማያውቅ ሰው በብዛት አለ። አንተ Bible ኡን ታውቃለህ፣ እጅህን አውጣ ስሞት በቃ አትረብሽ ማለት ነው። እንደዛ ከሆነ አትጣፍ እድሉን ሰጥተናል Bible ህን እንድታስረዳ፣ ሃይማኖትን እንድታስተምር፣ በዛ መልኩ እንወያይ። OK በቃ እንግዳው ተው አትጻፍ፣ ዝም ብለህ አለበለዚያ አስተማሪና ቄሶችን ወደዚህ ይዘና እንግዲህ አቡ ሀይደር ወንድሜ እንግዲህ አንተ ፕሮግራምን ቀጥል፣ እኛ አንዳንድ ጥያቄዎች እንጠይቃለን። جزاك الله خير ማለት ስለሰጠኝ አላህ ማይዲን ፈረስ أبشر حبيبي ይረብሹ እንግዲህ እነሱ ረባሽ ከሌለ እንግዲህ አደብ ያለው ሰው አንዳንዴ አይታወቅም። ኢነማ ቱዕረፉ ላሽያኡ ቢዲዲሃ ተብሏል። ነገር የሚታወቀው እንግዲህ በተቃራኒው አይደል? ይንገሩን እንግዲህ እኛ ነው ይሄን ነው ካሉን ያለውን የሰጠን ፉጋ ይባለም ነው አይደለም የሚባለው። የተማሩትን ከእምነታቸውም ቢሆን ያገኙትን እያካፈሉን ነው። እኛ የምናውቀው አንድ ጌታ አንድ አላህ ይሄ ነው ስንል እነሱ ደግሞ የሚያውቁት paste ማድረግ ነው እያሉ ነው። ሶ ኮፒ ቤስን ተምረናል ከነሱ መረበሽን ተምረናል አይ ለምን ሌላ አትናገሩም ማለት አንችልም እንግዲህ ተግባባን አይደል እና ሰው ያለውን ነው እንግዲህ እየሰጠ ያለው ስለዚህ ያላቸውን ነገር ይስጡን እኛ አሁንም ወደ እውነት ከመጥራት ወደ ኋላ አንመለስም ግን አንዳንዶቻችሁ ታሳዝናላችሁ ለምን ቁርአናችሁን ብቻ አታስተምሩም ትላላችሁ ለምንድን ነው ግን በሌላ ነጥብ ውስጥ ገብታችሁ ጀጅ ለማድረግ የምትሞክሩት? ስለ መጽሐፍ ቅዱስ እኛ ልንናገርና ልናስተምር ፈቃጅና ከልካይ already እናንተ አይደላችሁም። መጽሐፍ ቅዱስ እኮ የእናንተ አይደለም። ይሰማል አይደል? يا جماعة? አይሰማም እንዴ? መጽሐፍ ቅዱስ የእናንተ እኮ አይደለም የአምላክ ቃል ነው ብላችሁታል። so የእግዚአብሔር ቃል ከሆነ ማን ነው ስልጣኑን የእናንተ ያደረገው? ከፊሉ ሊያነበው፣ ከፊሉ ሊሰብክበት ይሄን አንብብ ይሄን አታንብብ ብሎ መብት የሰጣችሁ ማን ነው እኔ አሁን ቅዱስ ቁርአንን አታንብቡ ብዬ መከልከል አልችልም ቁርአን የአላህ ቃል ነው መልእክቱ አጠቃላይ ለሰው ልጆች ነው ፍቃደኛ ሆኖ ለሚመራበት ሰው ስለዚህ ማንበብ ትችላላችሁ አንብቡት እና እንደዚህ ከማለት የህፃን ቋንቋን ከመጠቀም ቁም ነገሩ መማር ነው የሚያስፈልገው ስለዚህ እኛ እንነግራችኋለን አሁንም እውነትን ከመናገር ወደ ኋላ አንልም ኢየሱስ ለአንተ ሞቷል እያለ አስሬ ይጽፋል እንዴ እኔ ሙትልኝ አላልኩት ለምንድን ነው የሚሞትልኝ አልገባንም እኮ እውነትም ማይዲን ፈረስት እንዳልከው ለምንድን ነው የሚሞተው እኛ ሞታል ነው እንዴ ደግሞ ለኔ ከሞተልኝ እውነት እኔም ሳልፈልግ ማለት ነው አይ ለአንተ ኃጢአት እኔ መሞት አለብኝ ብሎ እሱ ከሞተልኝ ማለት ነው ለምን ተነሳ ታዳ ለምንድን ነው ተመልሶ የሚነሳው እኔ መስዋዕትን በዚህ መልኩ እኔ ትርጉም አልባ ብዬ ነው የምረዳው ትርጉም ያለው መስዋዕት ለኔ የተከፈለልኝ ነገር ከፋዩ አካል ያ የከፈለውን ነገር አጥቶ እኔን ሲያተርፍ ብቻ ነው ትርጉም የሚኖረው እኔ ባለ እዳ ሆኜ በፍርድ ቤት ተይዤ ፍርድ ውሳኔ ተካሂዶ እኔ ላይ ሊወሰንብኝ ሲል አንድ ሰው መጥቶ ገንዘቡን አውጥቶ ከራሱ ከፍሎ እኔን ነጻ አውጥቶ ቢያተርፈኝ ያ ሰው እኔ ዘንድ ቦታ አለው፣ ክብር አለው። ለምን ንብረቱን አጥቶ እኔን ማትረፍ ችሏልና። ግን በጎን ሄዶ የከፈለውን ገንዘብ ግን ከተቀበለ ቦታ የለውም ይሄ ሰው እኔ ጋር። በጣም ነው የምታዘበው። ኢየሱስ ለኛ ኃጢያት ብሎ ማለት ነው ለኛ ኃጢያት ብሎ ሞተ ትሉናላችሁ። ለኛ ኃጢያት ብሎ ከሞተ ለምን ተነሳ ታዳ ለምንድን ነው የተነሳው ወይስ መጀመሪያም ሊነሳ መጥቷል ማለት ነው ሊሞት ሳይሆን ሊነሳ ነው ምክንያቱም የሰው ልጅ መከራን ይቀበላል ይገድሉትማል በሶስተኛውም ቀን ከሙታን ይነሳል ብለዋል አሀ መጀመሪያውም እንደሚነሳ ያቃል ማለት ነው OK አዳኘ ኢየሱስ አሁን ያው የመጨረሻ ጣራ ስለነካ ምንም ማድረግ አንችልም እንግዲህ አይ ለማባረር ሳይሆን ሶስት ወር ላስረው ነው ያው ሶስት ወር እንግዲህ ይፈረድበት ለማለት አስቤ ነው ወንጀሉ ከዛም በላይ <laughs> የሚያስከስሰው ነበር አላህ ሂዳያ ይስጠው እንግዲህ ወደ እውነት ያምጣው ያው መናገር የሚችሉት ትልቁ የመጨረሻ እንግዲህ ንግግራቸው ይሆኑ ትልቁ የመጨረሻ ቃላታቸው ስድብ ነው ተሳድቦ መውጣት ነው እና ማይዲን እንዳልከው